والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الفصل الثامن ثم تنيوك فللا صفة الصلاة على ضوء ما ورد عن رسول الله صلى الله عليه وسلم صفة الصلاة هي صلاة السجاجد على ضوء رهان مسرت ما ورد عن رسول الله صلى الله عليه وسلم كرسول صلى الله عليه وسلم بمد أو برهان مسرت يجب قدنا أن نعلم لنوك أن من شرط العبادة كعبادة مسرت وسطنا من أن من شرط العبادة الإخلاص والمتابعة للرسول صلى الله عليه وسلم ኢኽላስና ለረሱሉ ሰለላሁ ዐለይሂ ወሰለም መከተል እንግዲህ የሁሉም ዒባዳ መቆሚያ መገንቢያ እነዚህ ሁለት ነገሮች ናቸው፣ እኽላስና ሙታበዓ። እኽላስ ለአላህ ብቻ ማድረግ ያንን ዒባዳ ለአላህ ብቻ ብሎ መፈጸም፣ ሁለተኛ ደግሞ ሙታበዓ ለረሱልላህ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም ደግሞ መከተል ማለት ነው። ለምሳሌ አንድ ሰው ሰላት ሲሰግድ ከአላህ ውጭ ላለ አካል ሰላቱን ልክ ነቢ ስ ላ ስለም ሲሰግዱት እንደነበረው አድርጎ ቢሰግደው ይህ ምንድን ነው የሚሆነው? ባጢል ነው የሚሆነው። ለምን የተሰገደው ከአላህ ውጭ ነው። እንደዛውም ደግሞ ለአላህ ብሎ ይሰግዳል። ነገር ግን ነቢ ስ ላ ስለም ከሰገዱበት ውጭ ነው የሰገደው። ይህም እንደዚሁ ባጢል ነው የሚሆነው። ምንድን ነው የጎደለው ከተባለ የነቢዩ ስለ ላሁ ሰለም ሱና ወይም ደግሞ የእሳቸው ፈለግ የጎደለው ስራ ነውና እንግዲህ ሰዎች ይህንን መሰረት በመሳታቸው የተነሳ ብዙ ጥፋቶች በየጊዜው ይታያሉ ማለት ነው። አሁን ለምሳሌ የቢድዓ ሰዎች ዝም ብለው የሚለፉት ከምን ውጭ ነው? ከሙታበዓ ውጭ ልፋታቸው ከሙታበዓ ውጭ ነው። ከሙታበዓ ውጭ ስለሆነ ነቢዩን ዓለይሂ ሰላቱ ወሰላም ከመከተል ውጭ ስለሆነ ጠቀሜታ የለው። ሁለተኛው ደግሞ ሌላው ጎን ምንድን ነው? ሱና ይሆንና ማለትም የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ይሆንና አንዳንዴ ነገር ግን ሰውየው የሚሰራው ከአላህ ውጭ ላለ አካል ነው የሚሆነው። ያው የሰዎችም እይታ ቢሆን ከአላህ ውጭ ነው። የሰዎችም እይታ የሰዎችን ፍላጎት ከመፈለግ በኩል ከሆነ ያው ኢኽላሱን ይጋጫል፣ ጠፊ ነው የሚሆነው ያ ዒባዳ። ኢዘን ስለዚህም ይላሉ ይሆናል ላቡድ አን ነድሩሰ ከይፈ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰሊ ነቢዩ ሰለላሁ ዐለይሂ ወሰለም እንዴት ነበር የሚሰግዱት የሚለውን መማር ግድ ይለናል። ወዛሊከ ይህም لأن الله عز وجل الله سبحانه وتعالى نونا أمرنا بإقامة الصلاة صلاة أكوكم بما لا تعزون فقال تعالى الله بلوى وأقيموا الصلاة صلاة أكوكم وآتوا الزكاة الزكاة نمسكوا واركعوا مع الراكعين فركوع دراجيان قال ركوع دركوا صلاة الجماعة كم سجدوا سجدوا وإقامة الصلاة صلاة ما أكوكم بلو مالك أن يأتي بها الإنسان عند سو صلاة ሊያመጣ مستقيمة ሙስተቂመተን على جسدها على حسب ما جاءت به الشريعة شريعة ሸሪዓ በመጣበት ملك ሲከውነው ነው ወዛሊከ ይህም ሊሆን بإخلاصها لله عز وجل لله سبحانه وتعالى ترون ترك هذا الصلاة واتباع النبي صلى الله عليه وسلم فيها نبينا عليه الصلاة والسلام بس وسط بمكة صلاة بمسكر نبينا عليه الصلاة والسلام بمكة وقد قال النبي صلى الله عليه وسلم በእርግጥም ነቢያችን ዓለይሂ ሰላቱ ወሰላም ብለዋል ሰሉ ከማ ረአይቱሙኒ ኡሰሊ ልክ እኔ ስሰግድ እንዳያችሁት አድርጋችሁ ስገዱ ፈአመረ አዘዙ አን ኑሰሊያ ከማ ረአይናሁ ዩሰሊ እሳቸውን ሲሰግዱ እንዳየነው አድርገን እንድንሰግድ አዘዙ ወሀዘ ልኪጣብ ይሄ በእርግጥ ንግግር ነቢዩ ስለ ላሁ ዐለይሂ ወሰለም የተናገሩት ይህን ንግግር ክጣቡ ማለት ነው አነጋገራቸው እኔ እንደሰገድኩት አድርጋችሁ ስገዱ ሲሉ ክጣቡ ሲያናግሩ የነበሩት ልሰሓበቲ ለሰሓባ ነው ወክጣቡ ነቢዩ صلى الله عليه وسلم للصحابة ነቢዩ صلى الله عليه وسلم ለሰሓቦቹ ያናገሩበት ንግግር ደግሞ ክጣቡን ለሁም ወሊልኡማ ለእነሱና ለኡማውም ጭምር ነው ኢላ የውም ልቅያመቲ እስከ ቅያማ ቀን ድረስ ላለው ህብረተሰብ ወይም ደግሞ የነቢዩ صلى الله عليه وسلم ኡማ ህዝብ እስከዛ ድረስ ነው ነው فعن أبي هريرة رضي الله عنه فأبي هريرة الله عنه كم سرون أن رجلا دخل المسجد أن سود مسجد قباء إلى ورسول الله صلى الله عليه وسلم جالس في ناحية المسجد يا الله مزنيا عليه الصلاة والسلام تكمت ونبر في ناحية المسجد كمسجد عند بن لي يهون مسجد بن لي رسول الله صلى الله عليه وسلم تكمت عند سو كوتشي قباء فصلى سجد ثم جاء كذا مطعنا فسلم عليه رسول الله عليه الصلاة والسلام سلامتنا كردا فقال له رسول الله صلى الله عليه وسلم نبي صلى الله عليه وسلم قال وعليك السلام سلام بانت ليهن ارجع تملسنا فصلي سجد فإنك أنت لم تصلي أن سجد كمالت فرجع سيتملسنا فصلى سجده ثم جاء كذا متنا فسلم النبي عليه الصلاة والسلام سلام فانا قرب فقال النبي صلى الله عليه وسلم قال وعليك السلام سلام بانت ليهن فارجع فصل فملسنا سجد فإنك لم تصل أنت تصدر ثم النار فقال في الثانية بهلتنيو قالوا أو في التي بعدها فقال ብሎ አለ ሰውየው ፊት ሳኒየት በሁለተኛው አው ፊ ለቲ ባዕደሃ ወይም ደግሞ ከዛ በኋላ ባለው በሶስተኛው እንደዚህ አሊምኒ ያ ረሱላላህ የአላህ መልእክተኛ አስተምሩኝ ብሎ አላቸው እኔ ከዚህ በላይ ሰላቴን አሳምሬ መስገድ አልችልም አሁን ደጋግሜ እንግዲህ ሶስቴ እንደዚህ አሰግደውኛል ይኸው ነው በቃ አላቸው የእኔ የሰላት አሰጋገድ ሁኔታ ይኸው ነው ከዚህ በላይ መጨመር ማሳመር አልችልም አላቸው ባይሆን አስተምሩ فقال النبي صلى الله عليه وسلم إذا قمت إلى الصلاة ወደ ሰላት በቆምክ ጊዜ ፈአስቢግ ልውዱአ ውዱእህን አላህ ስብሓንሁ ወተዓላ ባዘዘው ቦታ ላይ አድርሰህ አድርግ እስባቅ ማለት አላህ ያዘዘው ቦታ ላይ አድርሶ ማድረግ ነው አላህ ያዘዘው ቦታ ላይ አድርሶ አጠቃሎ የውዱእ ቦታዎችን ማድረግ ባግ ይባላል ثم استقبل القبلة ከዛ ወደ ቅብላ ተቀጣጭና ተከቢር ተክቢር አድርግ ተክቢር ማለት አላሁ አክበር ብለህ በል ጨርሰናል ሐዲሱን ሐዲሱ አላለቀም ያው እኛ እዚህ ጋር ያለው አልኩ ዋና የተፈለገው ምንድነው ይሄ ይሄ ሰላት አሰጋገድ ከነብዩ ሰለላሁ ዐለይሂ ወሰለም ነው የሚወሰድ ከነብዩ ሰለላሁ ዐለይሂ ወሰለም ካልተወሰደ ይሄ ይሄን ሰውዬ እየሰገደ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አልሰገደም ونفى الرسول صلى الله عليه وسلم صلاة الرجل رسول صلى الله عليه وسلم يزيهن سوية صلاتكو يلم بمالت نفيت أراكت هنا الذكر نفي ونفى الرسول صلاة الرجل هنا نفي شرعي شريعي هنا نفي ورسول صلى الله عليه وسلم نفي الرجل ذكر የሰውየውን ሰላት ረሱሉ ሰለላሁ ዐለይሂ ወሰለም ነፍይ ሲያደርጉት ወይም የለም ሲሉ በምን አይነት መልኩ ማለታቸው ነው? አልተከሰተም ለማለት ነው እንዴ? ላ አልተከሰተም ለማለት ሳይሆን ሰላትም ከእሱ ሰላት ብሎ እኮ ያው ሰላት የመሰለ ነገር አምጥቷል። ነገር ግን ሸሪዓዊ የሆነ ሰላት አይደለም። ሸሪዓዊ የሆነ ሰላት አይደለም። ለዛ ነው እሳቸው ነፊ ያደረጉት። ነፊው ምን አይነት ነው? ነፊያን ሸርዕየን ሸሪዓዊ የሆነ ነፊ ነፊ ያደረጉት። ወለይሰ ነፊያን ዋቂዕየን ይላቸዋል። ወለይሰ አይደለም ነፊያን ነፊ አይደለም እዚህ ጋር ያደረጉት ነፊ ዋቂዕየን ዋቂዕይ ይሆናል። ዋቂዕይ ማለት በጭብጣ ዓለም የተገኘውን ወይም ደግሞ የተከሰተውን ነገር አይ አልተከሰተም ለማለት አይደለም። ያን ረጁላ ሰውየው ነውና صلى ሰግዷል። ولكنه ነገር ግን لم يصل شرعا በሸሪዓው አልሰገደም لعدم الطمأنينة ምን ስላልነበረው طمأنينة የሚባለው ነገር ስላልነበረው طمأنينة ማለት እርጋታ አንድ ሰው ቢያንስ ሩኩዕ ሲይዝ سبحان ربي العظيم የሚልባትን አንድ ጊዜ የሚልባትን ተረጋግቶ ሊያስብለው ይገባል ገባናለ እንጂ ዝም ብሎ እንደው ወረደ ሳትል ይነሳል ተነሳ ሳትል ስጁድ ወርዷል ስጁድ ብለህ አንተ ሱጁድ አደረገ ልትል ሱጁድ ስትል እሱ ተነሱ እንዲህ ከሆነ ይህ ሶላት ይባል ጡማኒና የሌለው ማለት ነው خير ቢያንስ ምን ማድረግ አለበት ማለት ነው እዛ ቦታ ላይ የታዘዘውን አንዳንድ ነገር በስነ ስርዓት ማለት መቻል አለበት ማለት ነው ሩኩዑን ጎንበስ ብሎ ይሄንን ጉልበቶቹን ይዞ ሱብሓነ ረቢየል ዐዚም የሚልበትን ያክል የአንድ የዋን ያክል ጡማኒና እርጋታ ዋጅብ ነው ከዛ በኋላ ያለው ቢጨምር ይወደድለታል ምንም ችግር የለውም ባይጨምርም ነው ፈከረረ ذلك ثلاث مرات ነቢዩ صلى الله عليه ይህን ሶስት ጊዜ ደጋግመውበታል ሰውየው አልሰገድክም ሂድና ስገድ አሁንም ይመጣል አልሰገድክም ሂድና ስገድ ስብሓንላህ ወካነ ነቢዩ ስለ ላሁ ሰለም ነቢዩ ስለ ላሁ ሰለም ነበሩ ዩረዲዱሁ ይመላልሱት ነበር ይህንን ነገር ይደጋግሙታል ሊየሲለ ኢላ ሀዚህ ነቲጃ ሊየሲለ እንዲደርሱ ዘንዳ ኢላ ሀዚህ ነቲጃ ወደዚህች ውጤት ውጤት ምንድን ነው ውጤቱ ወሂያ ውጤቱማ እሷ ተሽዊቁሁ ሊልዕልሚ ለዕልም ሰውየው እንዲናፍቀው ማድረግ ነው ሐታ ዩልቃ ዓለይህ አልዕልም وهو أشد ما يكون شوقا إليه حتى يلقى عليه العلم እውቀት ወደ እሱ እንዲጣል ወይም ደግሞ እውቀት እንዲሰጠው ወሁ አሸድ ማ የኩን ሸውቀን ኢለይህ እሱ ይህ ሰው ማለት ነው በጣም ለእውቀቱ ናፋቂ ሆኖ ባለበት ሁኔታ ለእውቀቱ በጣም ናፋቂ ሆኖ ባለበት ሁኔታ ምን እንዴት ነው? አሁን ለምሳሌ ከሰላት በኋላ ነው ተነስቼ የሆነ ጥያቄ ጠይቄ ሁሉም ቢደናበር ሁሉም ቢደናበር ያንን ያንን ነገር ለመያዝ ምን ይላል? ይጓጓል። አንድ አምስት ደቂቃ ባስጨንቀው ወይ ሁለት ደቂቃ ባስጨንቀው ሰውን ይሄ ነገር ምን ሊባል ነው ብሎ ምን ያደርጋል? ይጓጓል ማለት ነው ለዛ ነው ረሱሉ ሰለላሁ ዐለይሂ ወሰለም ምን አድርገውታል ይኸው አስደጋግሙት ሂድ ስገድ ይሉት ሂድ ስገድ ለምኑ እስከሚናፍቅ ድረስ ለእውቀቱ እስከሚናፍቅ ድረስ ማለት ነው እና حتى يلقى عليه العلم فيرسخ في نفسه እውቀት ማን ነው ይሄ ምንድን ያለው እውቀት በጣም ናፋቂ ሆኖ ባለበት ሁኔታ እውቀት እንዲሰጠውና ከዛ በኋላ ፈየርሰኸ ፊህ ልዕልም ፊ ነፍሲህ በነፍሱ ውስጥ ማለት ነው እውቀቱ ዘልቆ እንዲገባ ረሱሉ ሰለላሁ ዐለይሂ ወሰለም እስከሚናፍቀው ድረስ አደረሱት ማለት ነው خير فينبغي للإنسان لأن سو يقبل أن يحرص على تطبيق ما ورد عن النبي صلى الله عليه وسلم كنبي صلى الله عليه وسلم يمتعون النجر تكباراوي بما درق لي تجباراوي بمدرج ده تطبيق معنى تجباراوي معرج زالي جوجوت لنور الجبال حرص مالت من نوع يحرص لجوجو الجبال على تطبيق ما ورد يمد أون تجباراوي بمدرج عن النبي صلى الله عليه وسلم كان النبي صلى الله عليه وسلم في كيفية الصلاة بالصلاة كيفية يعني كيفية كنيتها ليكون عندي هون ممتثلا لقوله صلى الله عليه وسلم للنبي صلى الله عليه وسلم أبابا تازاجنا تكتين ديوان من لم يرى صلوا كما رأيتموني أصلي سجدوا كما رأيتموني إنين أن دايات تبوت بيتي أصلي سسجد وجاءت كيفية الصلاة الصلاة السجاجد هنا تعمل في القرآن الكريم بالقران الكريم يتكبر القرآن مطلقة بسدو بسدو صلاة سجدوا يا مساء السلام ركوع سجود الميلان كذا በተዘረዘረ መልኩ የለም ቁርአኑ ላይ ነው ወለም ቱበየን ሰላት አልተበራራም በያነን ገለጻን ካሚለን ሙሉ የሆነ ምን ውስጥ ቁርአን ውስጥ ወላኪን ነገር ግን አሱና ወላኪን አሱና ነገር ግን የነቢዩ ስለ ላሁ ወሰለም ሱና ሐዲስ በየነ ዛሊከ በያንን ካሚለን ካሚል የሆነን ወይም ሙሉ የሆነን ማብራራት አብራርቷል ይህንን ነገር وبيان السنة يا حديثك مبرار التالية من بيان القرآن كقرآن مبرار السنة يقول حديث أبرار مالك من دبرار قرآن من دبرار لقول الله تعالى الله سلالة وأنزلنا إليك الذكر ودانت ذكرا أوردني لك ذكرا واحدا ما لتبين للناس ما نزل إليه إيه الذكر የተባለው እዚህ قرآن ذكرا ዚክርን أوردني قرآنا ለምን ሊቱበየነ ሊናስ እንድታብራራላቸው ለሰዎች ማኑዚለ ኢለይህም ወደ እነሱ የተወረደውን ይህንን ዚክር ፈሱነቱ ሱና በየነት ከይፈ ቱአደ ሰላህ እንዴት ነው ሰላት መሰገድ ያለባት የሚለውን አብራርታለች ሱና ገልጸዋል ሐዲሶች ማለት ነው ወነሕኑ እኛም ነዝኩሩሃ ኢንሻ አላህ አላህ ካለን ጠቅሳለን بقدر الإمكان بتشال متن على حسب ما علمناه من سنة الرسول عليه الصلاة والسلام كرسول صلى الله عليه وسلم حديث سنة ويمسنا باوكنا لك أن أعلم نقول أن لعلن وبالله التوفيق الله نو مجتم حتى تتكلون مجتم وصنو أن لعلن يخرج الرجل من كبير سوي يوكوت تجمرون من يخرج الرجل عند سوي من بيته كبير متطهرا يتصدى من الحدث الأصغر والأكبر ከትንሸኛውና ከትልቁ ሐደስ ሐደስ ገብቷችኋል? ሐደስ ማለት ምንድን ነው ብያለሁ? እንኳ አክበርና አስገር አለው። ምንድን ነው እሱ? ሐቂቃው ባህሪ ነው። አላልኳችሁም? ባህሪ ነው። አንድ ሰው ውዱኡን በሚያጠፋ ጊዜ አለያ ደግሞ ትጥበት የሚያመጣ ነገር በሚሰራ ጊዜ ሰውየውን የሚያላብሰው ባህሪ ነው። ነጃሳ እኮ አይደለም ሐዲስ። ለምሳሌ አንድ ሰው ከባለቤቱ ጋር ቢገናኝ ተነጀሰ ልትል ነው። ተነጀሰ ሳይሆን ሐደስ በሱ ላይ ተከሰተ ነው የሚባለው። ወደ ሰላት እንዳይገባ የከለከለው እሱ ነጃሳ አይደለም። የከለከለው ምንድነው? ሐደስ ይሄ ሐደስ ደግሞ ባህሪ ነው። ያ ባህሪ መቼ ነው የሚነሳው ከተባለ ትልቁ ሐደስ ከሆነ ገላን ሙሉ ለሙሉ በመታጠብ ትንሸኛው ሐደስ ከሆነ ደግሞ በምን አለ በምን ውዱእ እዚህ ጊዜ ከላዩ ላይ ምን ይነሳል ማለት ነው ይሄ ሐደስ የተባለ ወስፍ ወይም ገጽታ ወይም ደግሞ ባህሪ ከሱ ላይ ይነሳል ኸይርሽ ሰውየው ሙተጠሂር ሆኖ ማለት የጸዳ ሆኖ ይላቸው ምን الحدث الأصغر ከትንሸኛው ሐደስና ወልአክበሪ ከትልቀኛው ሐደስ እንዲሁም ወነጃሰት ያለ ነጃሳ ለብቻው ነው ከነጃሳ ከዚህ የጸዳ ሆኖ ከቤቱ ይወጣል ነጃሳ እንግዲህ ነጃሳ ሙኸፈፍ አለው ሙገለዝ አለው ከበድ ያለ የነጃሳ አለ ከበድ ያለ ነጃሳ እና ሙተወስጥ ይሆናል መካከለኛ ነው ቀለል ያለ የሚባለው ቀለል ያለ የሚባለው ወተት ብቻ የሚጠጣ ህፃን ልጅ ወንድ ልጅ ህፃን ልጅ ወንድ ልጅ ወተት የእናቱን ጡት ብቻ የሚጠባ ይሄ በጣም ትንሽ የሆነው ወንድ ልጅ ህፃን ልጅ የእሱ ነጃሳው ሙከፈፍ ነው የሚባለው፣ ቀለል ያለ ይባላል። በምንድን ነው ከተባለ ቢረሽ ልማኢ ፈቀጥ ውሃን በላዩ ላይ በማርከፍከፍ ብቻ በማርከፍከፍ ብቻ የሚበቃ የሚወጣ የነጃሳ አይነት ይሄ ብቻ ነጃሳ ነው ግን በምንድን ነው በማርከፍከፍ ብቻ ማጠብ ግድ አይለውም ማለት ነው። ዝም ብሎ የሆነ ውሃ ያነሳና እንዲህ ቢያርከፍከፍበት ይበቃል። የማን ላይ? የወንድ ልጅ ሲሆን የሴት ልጅ ከሆነ በጣም ትንሽ እንኳ ብትሆን በዛው በዛው ገና ጡት ብቻ የምትጠባ ሌላ ምግብ ያልጀመረች ልክ እንደ ወንዱ ልጅ በዛው አሁን ነው ባህሪ ላይ ብትሆንም እንኳ የሴት ልጅ ከሆነ ይነጅሳል። የወንድ ልጅ ብቻ ነው የተፈቀደ ማለት ነው። እንደዚህ ገራ የተጠረገ ምንድነው ሕክማው ሲሉ አንዳንዶቹ ሳይንስ ውስጥ ገብተው እያንዳንዱ የሴት ትናንሾቹ ማለት ነው የእነሱ ሽንት የሴቶቹና የወንዶቹ እንደሚለያይ በሳይንስ ያረጋግጣሉ አንዳንድ ዕለሞች። ሌሎቹ ደግሞ አይ እንደዛ ሳይሆን ያ ሳይሆን የተፈለገበት ውስጡ ካለው ነገር አንጻር ሳይሆን ነብዩ صلى الله عليه وسلم ከላይ ካለው ነገር አንጻር ነው የከለክ ማን ነው እንዲታጠብ ያደረጉት የሴቶቹን ይላሉ። ያም ሴቶቹን ብድግ እያደረገ የሚያቅፍ ሰው ጥቂት ነው። ወንዶቹን ግን በየመንገዱ ወይ ያገኟቸዋል እንደዚህ ብድግ እያደረገ የሚያነሳና የሚያቅ ይበዛል ስለዚህ ደፍዓን ደፍዓን ሊልመሸቃ መሸቃን ከሰዎች ላይ ለማንሳትና እንዳይከብድ ለማድረግ ነው ረሱሉ ሰለላሁ ዐለይሂ ወሰለም በቀላል ሁኔታ ይሄንን ነገር እንዲገራ ያደረጉት የሚል አለ ብቻ ህክማውን እኛ አወቅ ነው አላወቅ ነው ምንም አይደለም ህክማው ዋናው ምንድነው? አላህና መልእክተኛው ዐለይሂ ሰላቱ ወሰላም ማግራታቸው ነው ህክማው ዋናው ማለት ነው ኸይር ለማንኛውም እንደዚህ አለ ማለት ነው። ይሄ ነጃሳ ምን ይባላል? ይኸው አሁን እንዳሳለፍ ነው ቀለል ያለ ነጃሳ ይባላል። መካከለኛ ነጃሳ የሚባሉት በማጠብ የምናስወግዳቸው የነጃሳ አይነቶች እነዚህ መካከለኛ ነጃሳ ይባላሉ። ቆንጥረን ማጠብ ግድ ይለናል ማለት ነው። ያንን ነጃሳ የነካውን ቦታ ቆንጥረን አጥበን ብንሰግድበት ችግር የለውም። አይ ሙሉ ለሙሉ ማጠብ እፈልጋለሁ ካለ ማንም የከለከለው የለም። ሙሉ ለሙሉ ማጠብም ይችላል ሰውየው። ከባድ ነጃሳ የሚባለው ደግሞ የውሻ ነጃሳ ነው። የውሻ ነጃሳ ከነካ ያው የነካውን እቃ ሰባት ጊዜ ይታጠባል። የመጨረሻውን በአፈር አድርጎ አንድ ሰው ከአፈር ጋር ደባልቁ ነው። በአፈር አፈር እንደዚህ ተጨምሮ ዝም ብሎ ይታጠባል አይታጠብም። በአፈር ሲባል አፈር ከውሃ ጋር ተደባልቆ በአፈር እያሹ ማጠብ ማለት ይህንም እንደዚሁ በድሮ ጊዜ እንኳ ለምን እንደሆነ አይገባቸውም ነበር ሰዎች ያው ያው ከጊዜ በኋላ ይሄ ደቃቅ የሆኑ ነገሮችን የሚያሳይ የሆኑ የተለያዩ የሆኑ ቴክኖሎጂዎች ከመጡ በኋላ የእነዚህ የውሾቹ ከውሾቹ የሚወጡ በጣም ደቃቅ የሆኑ ማይክሮባት የሚባሉ እነዚህ ነገሮች እንዳሉ ነው የሚናገሩት ማለት ነው። እነዚህም ደግሞ አፈር እንጂ አይገላቸውም። ከማ ቃለ ዓለይሂ ሰላቱ ወሰላም እግሲሉሁ አው ዓፍሩሁ ብለዋል። ቢቱራብ በአፈር እጠቡት ወይ ደግሞ በአፈር መጨረሻ ላይ ለውሱት በሚለው ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩበት አለ። ስለዚህም በአፈር መጨረሻ ላይ ያው ይታጠባል ማለት ነው። እነዚህ ነገሮች እንዲሞቱ ይሆናል በአፈር ከዚህ ከውሻው የሚወጡ ውሻ በነገራችን ላይ ቆሻሻ የሆነ ነገር ነው። አንድ ሰው ሀታ እንደው ለተለያየ ጥቅማ ጥቅም በጣም የሚጠፋ ነገር ኖሮ ለሚጠፋ ነገር እንዲጠብቅ እንኳ ብሎ ውሻ በሚያደርግበት ጊዜ በጥንቃቄ ነው መያዝ ያለበት ማለት ነው ውሻውን። በጥንቃቄ ነው መያዝ ያለበት። ለብቻው የሆነ ነገር አድርጎለት እንደዚህ ከቤት ጋር በማይገናኝበት ሁኔታ እንጂ ዝም ብሎ ቤት ውስጥ እየገባ እቃ እየለካከፈ ምናምን እንደዚህ ከሆነ ያው ሰውየውም ራሱ ከሰውነት ተራ እየወረደ ወደ ውሾቹ ሰፈር ለመሄድ እርምጃ የጀመረ ይመስላል። ወላሁ አለም ይሄ በጣም ፍጹም መጨረሻ ከሰው ተራ መውጣት ነው። ስርዓት አልበኝነት ነው ማለት ነው። ይህንን ያመጣው ማን ነው? ፈረንጆቹ ናቸው። ፈረንጆቹ በየአልጋቸው በየምናቸው እንደውም አንዳንዴ አንዳንድ ዑለሞች ኪታባቸውም ላይ እንደጠቀሱት ለራሳቸው የወረደ ምግብ እየበሉ ለውሾቻቸው ስጋ እንደሚያቀርቡ ይህንን ሁላ ይናገራሉ። ምርጥ የተባለውን አሁን እንደኛ ሀገር አሁን ጥሩ የሚባል ስጋ አለ አይደል? ሰውየው የሚወደው ወይ የጥሩ ከብት ሊሆን ይችላል፣ ወይም ደግሞ ከከብቱ ጥሩ የሆነው የስጋ ክፍል። ይህንን ለማን ነው የሚሰጡት? ለውሻው ይሰጣሉ። እነሱስ ከበታች ያለውን ነው የሚበሉት። ከዛ በታች ያለ ውሻውን የመጨረሻ የማክበራቸው ማለት ነው። ኸር ታዲያ እንደዚህ ያለው በሸሪዓችን የለም ማለት ነው። ይሄ ቅጥብስን ነው። ኸይር እንግዲህ ምን አወራን? ስለ ነጃሳ መገለዝ የሆነ ነጃሳ ነው ያነሳ። ይኸውን ውሻው የለከፈውን ነገር ነው። ውሻውንስ ውሻውን ራሱን ማጽዳት ይቻላል ከተባለ ውሻውን ራሱ ዝም ብለህ የሆነ ነገር እንዳይበላው ምናምን እዛ ቤትህ ውስጥ እስካለ ድረስ እንዳይበላው ለማጽዳት እንዳይበላው ምናምን ሰውነቱን ብቻ እንደው እሱን እንዳይጎዳ አይነት ነገር ካልሆነ በስተቀር ውሻን አጸዳለህ ብሎ ማለት ይሄ የማይታሰብ ነገር ወለው ወለው ወሰለሁ ቢማኢል ቢሓሪ ለሚሉት በባህር ውሃ ቢያጥበው እንኳ ውሻ ይፈሳል። ውሻ ራሱ አይኑ ምንድነው? ራሱ ዛቱ ነጃሳ ነው። ዛቱ ነጃሳ የሆነ ነገር ታጥቦ አይለቅ። ዛቱ ነጃሳ የሆነ ነገር ታጥቦ አይለቅ። ውሻነትን ካልቀየርከው ማለት ነው። ስለዚህ ያው እሱን ማጽዳት አይቻልም። እሱን አጥርቸው እኔ በደንብ አድርጌ አጥቤው ውሻውን አጥድቸው የሚባል ነገር የለም ማለት ነው። እሱ አይጠራም። የለከፈውን ነገር ግን በምን ማጽዳት ይቻላል? ቅድም እንዳልነው ሰባት ጊዜ በማጠብ መጨረሻውን በአፈር መመጥ አይ እንግዲህ ሰውየው ሙተጠሂር ሆኖ ከቤት ሲወጣ ይላል ከሐደሰል አስገር ከአክበር የጸዳ ሆኖ ከነጃሳ የጸዳ ሆኖ ነጃሳ ስንል አሁን የጠቀስናቸው ነገሮች ባጠቃላይ ከዚህ የጸዳ ሆኖ ቢሰኪነቲን በሰኪናና ወወቃሪ በወቃር ይወጣል ይላል። ሰኪና ማለት የቀልብ እርጋታ ሰኪና ይባላል። ወቃር ማለት ደግሞ የላይ የሰውየው የሁናቴ እርጋታ وقريبا سكنا من بالغ قلبه يترجع كامل بس لا يهمه وقارم على الدم كسونة لي آه، يهون لو آه، يتوكب سيكون موضع مالب حتى إن الرسول صلى الله عليه وسلم رسول صلى الله عليه وسلم من دوم <clears throat> أمرنا اسكاززون درسنا قدوا يعلو مال اسكاززون درسنا يعلو إذا سمعنا الإقامة إقامة أنقوى بسمان قبي ألا نسرع اندان فتن اندان تشاكل رسول صلى الله عليه وسلم عز وجل من بلوان إذا سمعتم الإقامة إقامة بسمة تقدي إقامة قد زنر إقامة بسمة تقدي فامشوا إلى الصلاة ودى صلاة هدوا وعليكم بالسكينة والوقار وعليكم بأن أنت لا ادرات أدراتهم بالسكينة بسكيننا والوقار بوقار سكينة مالك يا وسط أرجع فين وقار ማለት ደግሞ የላይኛው የሰውነት እርጋታ ይኑራችሁ ولا تسرعوا አትፍጠኑ አሉ ሊአነከ ሙቅቢሉን አላ ላህ አዘ ወጀል ሐዲሱ አልቋል ለምን ከተባለ ሊአነሁ ሙቅቢሉን አላ ላህ ይሄ ሰው አንተ ነህና ወደ ሰላት የምትመጣው مقبل ዘዋሪ ነህና አላ ላህ አዘ ወጀል በአላህ ስብሓን ወተላ ዘዋሪ ነህና ወደ አላህ ዙረሃልና መረጋጋት ይጠበቅብሃል والسكينة في القلب ሰኪና እነ ዘይኑል አቢዲን የሚባሉት ውዱእ ሲያደርጉ ፊታቸው ይቀያየር ነበር ተብሏል። የነ አሊ ብኑ አቢ ጣሊብ የልጅ ልጅ ማለት ነው። ውዱእ ሲያደርጉ ፊታቸው ይቀያየር ነበር። በጣም ፊታቸው ይቀያየር። ምንድን ነው ምናምን ሲባሉ <clears throat> ሰላት ውስጥ አልገቡ። አተዕለሙነ በይነ መን በይነ የደይ መን አቅፍ ከማን ፊት ህጅ እንደምቆም ታውቃላችሁን ይላል ከአላህ ፊት ልቆም ነው ገና ከውዱኡ ጀምሮ ፊታቸው ይቀያየራል ስብሓንላህ ስጋታችን ማለት ኸር ለማንኛውም እንደዚህ ነው የሚኮነው ነው ወሰኪና ፊል ቀልብ ይኸው ይሄ እዚህ ሐዲስ ላይ እንዳለው ማለት ነው እንደሳቸው ለመሆን ብዙ ይጠይቃል ወይም ደግሞ እንደሳቸው መሆንም ግድ አይደለም በነገራችን ወሰኪና ፊል ቀልብ በቀልብ መረጋጋት ዋና እንግዲህ ይሄ ነው አስፈላጊ ማለት ነው በዚህ ሐዲስ ላይ ያለው ወልወቃር ፊል ሀይአ በሁኔታ ደግሞ ምን ወቃር መረጋጋት ነው ويقول صلى الله عليه وسلم النبي صلى الله عليه وسلم ብለዋል فما أدركتم فصلوا ያገኛችሁትን የደረሳችሁበትን ስገዱ ወማ ፋተኩም ያመለጣችሁን ምን አድርጉ ፈአቲሙ ተነስታችሁ ሙሉ አሉ ነው ሰለላሁ ዐለይሂ እንጂ ዲዲዲዲዲዲዲ አይባልም ማለት ነው። ወደ ሰላት ኢቃማ ተብሏል ምናምን ወይ ደግሞ ሰላት አንዳንዱ ምን ይላል ብለዋል واصبروا إن الله مع الصابرين ትዕግስት አድርጉ አላህ ከታጋሾች ጋር ነው ብሎ ይጮሃል ምን ለማለት ነው ኢማሙን ቆይ ሰብር አድርግ ለማለት እንደዚህ ይላል ይላሉ ይሄ ባጢል ነው ይሄም ማለቱ ባጢል ነው ሩኩም ያመልጠኛል ብሎ መሮጡ ባጢል ነው ቀስ ብሎ ይምጣ ቀስ ብሎ ይምጣ ያመለጠውን አመለጠው ተነስቶ ይሞላል ያገኘውን ይሰግዳል መጀመሪያ ነው ፈጠን ብሎ መነሳት እንጂ ከቤት እያለከለከ እየሮጠ በመምጣት አይደለም ማለት ነው። እያለከለከ እየሮጠ መጥቶም እዚህ ቁና ቁና እየተነፈሰ ከጎን ያለሁን አዛ ያደርጋል እያለ አንድ ሰው ወቱሕሰቡ ልኹጣ አጅሩሃ ወተባቡሃ ወቱሕሰቡ ይታሰባል አልኹጣ እርምጃው አጅሩሃ አጅሯና ወተባቡሃ ተዋቧ ይታሰባል ፈኢነሁ እሱ እኮ ይኸው ሐዲስ ነው ይሄ በቅንፍ የሚያመጣላችሁ ሐዲስ ነው ለም የኽጡ ኹጥወተን አንዲትንም እርምጃ አልተራመደም ኢላ ረፈዐሁ ላሁ ቢሃ ደረጃ አላህ ደረጃን ከፍ ቢያደርገው እንጂ ወሐጠ ዐንሁ ኸጢአ ከእሱ ላይ ወንጀልን ሊያራግፍ እንጂ ثم يدخل المسجد ይሄ የሸህ ንግግር ثم يدخل المسجد ከዛ መስጂድ ይገባል አንድ ሰው ሙቀድመን ሪጅለሁ ልዩምና የቀኝ እግሩን አስቀድሞ ወደ መስጊድ ሲገባ ቀኝ እግሩን ነው ማስቀደም ያለበት ማለት ነው ቃኢለን ብሎ ይገባል ምን ይላል ይሄ ሐዲስ ነው በቅንፍ ይመጣላቸው ቢስሚላህ والسلام على رسول الله اللهم اغفر لي ذنوبي وافتح لي ابواب رحمتك بسم الله ይላል والسلام على رسول الله በአላህ ስም ማለት ነው በነቢዩ ላይ ሰላም ይውረድ አላሁመ እግፊር ሊ ذنوب جسيف ونجلوشين نار اللي ونجلوشين نار اللي وافتح لي أبواب رحمتك يا رحمتهم للرافوشين كفت اللي يهن نيلا وإن دمو بلي أحد يشوف صنع متى يهن مالك تشلا أعوذ بالله العظيم وبوجهه الكريم وسلطانه القديم من الشيطان الرجيم أعوذ بالله العظيم بثلكوا بالله سبحانه وتعالى أتبك عنه وبوجهه الكريم بكبر فيتم وسلطانه القديم بكدامي سلطانه من الشيطان الرجيم ከራህመቱ ከተራቀው ከሆነ ሸይጣን ተንኮል በሱ በአላህ እጠበቃለሁ። ይሄ ገባ። ይህን ዚክር አድርጉ። ወየተሰወቁ ሲዋክ ይጠቀማል፣ ጥርሱን ይስቃል ማለት ነው። ዒንደ ሰላት ሰላት ዘንዳ ሲዋክ ይጠቀማል። ይህ እንግዲህ ከሱናው ከነ ምኑ ነው እየተናገርን ያለ ነው። ወየስተቅቢሉ ልቂብለተ ቂብላን ይቀጣጫል። ቢጀሚዒ በደኒሂ በሰውነቱ በአጠቃላይ በሰውነቱ በአጠቃላይ የሆነ ሰውነቱ ብቻ እንዳይሆን ማለት ነው። የሰውነቱ በአጠቃላይ ወደ ተለያዩ ቢኹሹዕን በልበ ፍራቻ ወሕዱር ቀልብ በቀልብ ደግሞ መገኘትም በቀልብ ተገኝቶ እዛ ቦታ ላይ በቀልብ ተገኝቶ በቀልቡ ሳይገኝ ሳይሆን በቀልቡ ተገኝቶ እንደገናም ሁሹዕ ያለው ሲሆን ፍራቻ ማለት ነው ሁሹዕ ወአዕትቃድ كما من ጋር أن الله تعالى يناديه في صلاته الله سبحانه وتعالى በሰላቱ ውስጥ ከእሱ ጋር ሙናጃት እንደሚያደርገው ወይም ደግሞ እንደሚያናግረው ከማመንም ጋር በዚህ አይነት ይቁም ሲቆም ገና ወቁሙ ሊላሂ ኻሺዒን ነው እና በዚህ አይነት ይቆማል ማለት ነው። ተክቢረቱ ልኢሕራም ተክቢረቱ ልኢሕራም ነው ሌላው ተክቢረቱ ልኢሕራም አሁን እንግዲህ መጣ ሰውየው ሁሉን ነገር ጨርሶ ነው የመጣው ቅድም እንዳልነው ከዛ ተክቢረተ ኢህራም ነው የቀረቡት ተክቢረተ ኢህራም ማለት የኢህራም ተክቢራ ማለት ነው ተክቢራ ማለት አላሁ አክበር ማለት ነው ይመጣላችኋል ወየንዊ ሰውየው ይነይትና ወዩከብሩ ይነይትና ማለት እንዳልነው ያስብና እዚህ የሚሰገደውን ሰላት ዙሁርም ይሁን አስር ወይ የጊዜውን ሰላት ለመስገድ አልያ ደግሞ ዙሁር ከሆነ ዙሁር፣ አስር ከሆነ አስር ብሎ ነጥኖ በአንዳንድ ዑለሞች እንዳየ ነው ወይ ከሸክለ መውጣት የሰላትን ብቻ ማሰቡም ሳይሆን የጊዜውን ሰላት አስቦ ወይ ወዩከቢር ተክቢራ ያደርጋል በውስጡ ማለት ነው የሚያስበው ተክቢራ ያደርጋል ፈየቁሉ ይላል አላሁ አክበር አላሁ አክበር ብሎ ይላል አላሁ አክበር ማለት አላህ ትልቅ ነው አክበሩ ሚን ኩሊ ሸይን ከሁሉ ነገር ትልቅ ነው አዘመተን በትልቅነት ወክብሪያ በኩራት ጀለ ወዐላ ላ አሐደ አንድም የለም አክበሩ ሚን አላህ ከአላህ የተለቀ አንድም ነገር የለም አዘመተን በኩራትም ወክብርያን በኩርነትም فهو اسوا الله أكبر من كل شيء كهل نجر يتلقى لزهنا من إلال سويه الله أكبر بلو إلال مال وسبحان الله العظيم لتالاق قتال الله سبحانه وتعالى تراتي قب ما أعظم حكمة الله يا الله حكمة من تلك على الرجوع إلى المشيخ زيقا سبحان الله العظيم يا قرموا يا الله أبت ምን ትልቅ አደረገው እኽቲራ اختير تمرط እኮ التكبير تكبير هنا እዚህ ጋር على التسبيح كتسبيح سبحان الله ተብሎ አይገባም ምን ተብሎ ነው የሚገባው አላሁ አክበር ተብሎ ለምን እዚህ ቦታ ላይ ተክቢር ተመረጠ ከተባለ ሊአነ ተክቢራ ይህ አላህ ትልቅ ነው በሚለው የተጀመረበት ምክንያት ተክቢራው የዱሉ ይጠቁማልና ነው አላ ዑሉው ሸእኒ ወልኢርቲፋዕ አላ ላይ ዑሉው ሸእኒ የጉዳዩን የበላይነትና ወርቲፋዕ ከፍታ ያሳያል አላህ ትልቅ ነው ሲባል የአላህን ስብሓን ወተዓላ ትልቅነት ያሳያል فاختيار التكبير تكبيرا ممرط عند ابتداء الصلاة صلاة الجمر ሙናሲቡን ተማመን ሊሀዲስ ሙናሲቡን ሙናሲቡን የተጋጠመ ነው ተማምን ሙሉ ለሙሉ ሊሀዲህ ሊሕክማ አሁን ለጠቀስናት ለዚህች የአላህን ስብሓን ወተዓላ ትልቅነት አንድ ሰው እንግዲህ ሰላት ሊገባ ሲል የአላህን ትልቅነት ማስታወሱ ነው ከቦታው የበለጠ ምን የሚሆነው የሚገጥመው የአላህን ትልቅነት አላሁ አክበር ብሎ ከገባ ቀልቡ አንደኛ ይህንን ትልቅ የሆነውን ጌታ አላህን ትቶ ሌላ ቦታ ላይ እንዳይሄድ ይሆናል። የመሳሰለ ማለት ነው። ብዙ ነገሮችን መጥቀስ ይቻላል። ይጠቅሰዋል መሰለኝ አንዳንድ ወላ ቡደ ሚነ ተክቢረት ልኡላ። ስለዚህ ከዚህችኛዋ ከተክቢረት ልኡላ ወይም ደግሞ ከተክቢረት ልኢሕራም የመጀመሪያዋ ተክቢራ የመጀመሪያዋ ተክቢራ ተክቢረት ልኢሕራም ትባላል። ከዚች ከመጀመሪያዋ ተክቢራ ምንም አይቀሬ ነው። ወሄ ተክቢረቱ ልኢሕራም እያለች አለቲ ያችን لا تنعقد الصلاة بدونها كالصوت الصلاة يما تاثر بتنو إلى لا تنعقد مالك أتتاثر منه صلاة أتتاثر صلاة عند سو ما أثر مثله بمن دون ماله مجمرة بتكبيرة الإحرام وسميت بذلك تكبيرة الإحرام تبلاكو سيمج لأن الإنسان إذا كبر عند سو تكبيرة بميرد دخل في حريم الصلاة بصلاة اطر وسط እንደሚገባ ጊዜ كما يدخل المحرم بحج أو عمرة في حريم النسك عند محرم هنا سو بحج نبع عمرة في حريم النسك بنسك حريم وسطن عندما بنسك أطر وسطن عندما بمن بإحرام هنا لبيك اللهم عمرة بلوسيل ويم لبيك اللهم حجا بلوسيل ويم دمو لبيك اللهم حجا وعمرة بلوسيل بذيه أبابالو ودمني من بإحرامه وده نسكه ንሱክ ማለት የሐጅ ስነ ስርዓት ማለት ነው። ወደ ሐጅ ስነ ስርዓት አጥር እንደሚገባው ሁላ አንድ ሰው ወደ ሶላት አጥር የሚገባው በምንድን ነው ማለት ነው? በተክቢረተል ኢህራም ነው። ተክቢረተል ኢህራም ከሌለ ሰላት انعقاد አልሆንም አልታሰረም። ስለዚህ ሰውየው ያመልጠኛል ብሎ መጣና ቀጥ ብሎ ማለት ነው تكبيرة الإحرام ሳያደርግ ብቻ ዘው ብሎ ገባ። አላሁ አክበር አላለም። የመጀመሪያውን ተክቢራ ማለት ሰላቱ ይሆናል ወይ ከተባለ አልገባም ሰውየው ሳይገባ ይሆናል። ወሊሃዛ ለዚህም ነው ኢዛ ቃለ አላሁ አክበር አላሁ አክበር ብሎ ሲል ሑሪመ ዓለይህ ኩሉ ማ ዩሐረሙ ዐለ ልሙሰሊ ሑሪመ ዓለይህ በሱ ላይ ሐራም ይሆናል ኩሉ ማ ዩሐረም ሐራም የሚደረግ ሁላ ዐለ ልሙሰሊ በሰጋጅ በሰጋጅ ላይ ሐራም የሚደረግ ሁላ ሐራም የሆነው ከየትኛው ጀምሮ ነው? አላሁ አክበር ብሎ ከገባበት ጊዜ ጀምሮ ነው። ودليل ذلك ለዚህም ማስረጃው ሐዲስ ሙሲእ ፊ ሰላቲሂ ሰላቱ ውስጥ የተሳሳተው ሰውዬ ሐዲስ ነው። ሐዲሱ ሙሲእ የተባለው ሰውየው ተሳሳች ስለነበረ ሙሲእ ማለት ተሳሳች ማለት ነው። ሐዲሱን ሙሲእ ተባለ። ሐዲሱ ይመጣል ኢንሻአላህ። روى البخاري الإمام البخاري ورثوال عن أبي هريرة رضي الله عنه فأبي هريرة الله كم سلام لتنا أن النبي صلى الله عليه وسلم نبي صلى الله عليه وسلم دخل المسجد مسجد قبو ይላል فدخل رجل عند سوية جبا فصلى سجده ثم جاء كذا وهذا مطنا يقدم سون ثم جاء فسلم على النبي صلى الله عليه وسلم متو نبي لي سلام على فرد النبي صلى الله عليه وسلم عليه السلام رسول صلى الله عليه وسلم سلام تنبسو ملسو فقال ارجع فصلي فإنك لم تصل أنت الفجر منا تملس سجد علوت فصلى سجده ثم جاء كذا متى فسلم على النبي صلى الله عليه وسلم فقال نبي لي سلام على النبي صلى الله عليه وسلم علوت ارجع ተመለስ ፈሰሊ ስገድ ፈኢነከ ለም ቱሰሊ አንተ አልሰገድክም አሉት ሰላሰን ሶስት ጊዜ በዚህ አይነት ፈቃለ እዛ በሶስተኛው ጊዜ እንደዚህ አለች ወለዚ ባዕተከ ቢልሐቅ በሐቅ በላከህ በአላህ እምላለሁኝ ፈማ ኡሕሲኑ ገይረሁ ከዚህ ውጪ እኔ ማሳመር አልችልም ፈዓሊምኒ ያስተምረኛል ቃለ ነቢ ስ ሰለም አሉት ኢዛ ቁምተ ኢለ ሰላት ወደ ሰላት በቆምክ ጊዜ ፈከቢር አላሁ አክበር ብለህ በል ثم اقرأ ما تيسر معك من القرآن كزام كقرآن لأنت يتقرى لهن قرأ ሱረቱል ፋቲሓ ማለት ነው። ሱረቱል ፋቲሓ ይቀራል። አላሁ አክበር ብሎ ቃል ይኸው ነቢ ሰለላሁ ዐለይሂ ወሰለም ብለውታል። አሁን ተከቢር አያችኋል። ተክቢር አድርግ። የትኛው ተክቢራ ነው? ተክቢረቱል ኢሕራም ثم اقرأ ما تيسر معك من القرآن ثم اركع ከዛ በኋላ ርኩዕ አድርግ حتى تطمئن راكعا ርኩዕ አድራጊ ሆነ እስከምትረጋጋ ድረስ ثم ارفع ከዛ ከርኩዕ ተነሳ حتى تعتدل قائما ቁመህ ቀጥ ብለህ እስከምት ደላድል ድረስ በመቆም እስከምትደና ቀጥ ብለህ እስከምትል ድረስ ቁም። ይህ እንግዲህ አንዳንዱ ሲሰግድ ምንድን ነው የሚያደርገው? አላሁ አክበር ብሎ እንደዚህ ሀል አይደለም፣ ገና እየወረደ ነው። እንዲህ ብሎ ጠቀስ አድርጎ ብቻ መለስ ይላል። በኋላ መለስም ብሎ እኮ አሁን እንደዚህ ቀጥ አይልም። ከዚህ መጣ ጠቀስ አደረገ፣ እንዲሁ ብቻ ይዞ ብቻ በዚህ መንሸራፍ ሳይቆም ማለት ነው። ቀጥ ብሎ ሳይ ሀታ ታዕተዲለ ቃኢመን የሚለው ይህንን ለማሳሰብ ፈልገው ነው። ለዚህ ነው ካልሰገድክም ያሉት ሰውየውን እንደዚሁ እያንሸራተተ ተቸገሩ። መስጅድ ከዛ በኋላ ስጁድ አድርግ ሐታ ተጥመኢነ ሳጅደን ስጁድ አድራጊ የሆነ እስከምትረጋጋ ثم ارفع ከዛ በኋላ ከስጁድም ተነስ ሐታ ተጥመኢነ ጃሊሰን ቁጭ ብለህ እስከምትረጋጋ ድረስ ቁጭም ሲል አንድ ሰው ቁጭ ብሎ መረጋጋት አለበት ማለት ነው። خير ثم اسجد سجود ما ذلك حتى تطمئن ساجدا سجود أدرك هنا استمترقق ثم فعل ذلك في صلاتك كلها كذا إهنن بصلاته ولا لي تكبر بمالة رسول صلى الله عليه وسلم عز وجل وفي رواية بعد الزجوة إذا قمت إلى الصلاة إلى صلاة بقوم كجدي ወደ ሰላት በቆምክ ጊዜ ማለት ወደ ሰላት መቆምን በፈለክ ጊዜ ማለት ነው እዚህ ጋር ለምን ፈአስቢግ ልውዱእ የሚላል وضوء فأسبغ الوضوء وضوء مولتها درقام سويو لصلاة سيقومنا وضوء ميرقى ويس ليقوم سيفلق ليقوم سيفلق نوم انجي ودى صلاة الزيقى ما ترقى وضوء ميرقى هذا اللهم خير فإذا قمت إلى الصلاة مالك ودى صلاة نقوم بفلك بلي من فأسبغ الوضوء وضوء مولتها درقام ثم استقبل قبلتك ከዛ ቅብላን ተቀጣጭና ተከቢር ችነች ማለት ተክቢር አድርግ ወላ ቡደ አይቀሬ ነው አይቀሬ ነው እየገባችሁ ነው አይቀሬ ነው ወይም ደግሞ ቂሮት የለውም ይላል። ሚን አን የቁለ ከማለት ምን አላሁ አክበር ብሎ ከማለት ቂሮት የለውም። ፈለው ቃለ ብሎ ቢል አላሁ አጀል አላህ ትልቅ ነው ነው። ነገር ግን قالون قيروت الله أجل بلوبيل لم يصح أيهن بك ألونو مبالي ولو قال الله أعظم نقري أعظم مالت لت تلك نعنو نقر قل أعظم بمي لو قال بيتكم لم يصح اي أيهن لم البشر يعو علم علمت أنا قر مصبات الله ولو قال آه الله أكبر آه الله አክበር አላሁ አክበር ቢመድ ልሐምዘቲ ሐምዛዋን የመጀመሪያዋን በመሳብ ለም የሲሐ አይሆንም። አላሁ ማለት ምን ማለት ነው? አላህ ትልቅ ነውን እንደማለት ነው። ይሄኛው አ የሚለው ጥያቄን ያስይዛል። ሊአነሁ ኢዛ ቃለ አላሁ ካለ صارت الجملة الخبرية استفهامية መጀመሪያ ኸበርይ የነበረው ጁምላ መጀመሪያ እንደዚሁ የሚናገረው የነበረው አረፍተ ነገር ወደ ምን ይቀየራል ማለት ነው? አሁን እስቲፋምያ ይሆናል። እስቲፋምያ ማለት ጥያቄያዊ አረፍተ ነገር ሆኖ ያርፋል። መጀመሪያ ምን ነበር? አላህ ትልቅ ነው ነው። ይሄ አረፍተ ነገር ምን ነበር የመጀመሪያው? ይሄ አረፍተ ነገር ኸበርይ ነው። እሱ እየተናገረው የነበረ አረፍተ ነገር ነው እንጂ ጥያቄያዊ አልነበረም። አላህ ትልቅ ነው ሲል ግን አላህ ትልቅ ነውን ሲል ምንድን ነው የሚሆነው? ወደ ጥያቄነት ይቀየራል። ከቀውሊሂ አላህ እንዳለው ቢጤ ነው የሚሆነው። አላሁ ኸይሩን አማ ዩሽሪኩን ቁርአን ላይ አላሁ የሚለውን አላህ ሌላ ቦታ ጠቅሶታል። ይሄ ቁርአን ላይ አላህ ነውን ኸይሩን የተሻለ ነው አማ ዩሽሪኩን እንደዚህ እያለ ይላል። እነሱም የሚያጋሩት ነገር ነው የሚሻለው ወይስ አላህ ነው የሚሻለው ይላል ቁርአን ላይ እና ያኛው እንግዲህ ለምን የሚመጣ ነው ማለት ነው ለጥያቄ የሚመጣ ወአንተ አንተ ደግሞ ትኽቢሩ አን አክበር ጥያቄ ላይ አላህ ትልቅ ነው ወይ እያልክ እየጠየቅክ ሳይሆን ያለው ምን ነው አላህ ትልቅ ነው ብለህ መናገር ነው ያስከው ትኽቢር መናገር ነው ያስከው ወለይሰት ወለስተ ተስተፍሂም እየጠየቅ አይደለም ሀል አላሁ አክበር አላህ ትልቅ ነው እያልክ እየጠየቅ አይደለም ስለዚህ መባል ያለበት ምንድን ነው አላሁ አክበር ነው እንጂ አላሁ አክበር አይደለም የመጀመሪያው አ ተብሎ አይሳብም ማለት ነው እሺ እንግዲህ ይሄ ሽማግሌዎች ጋር ያለ ችግር ነው ወመዕሉም የታወቀ ነው አነ ሀዛ ይህ ለሕዩን ስህተት መሆኑም አይ ማለትም ኢነከ ኢዛ ቁልተ አላሁ አክበር አ በጣም መጀመር ከሆነ ማለት ነው ካነ ለሕነን ለሕን ነው የሚሆነው ስህተት ነው የሚሆነው ዩሒሉ ልመዕና ማዕና የሚቀይር ስህተት ወደ ሁለት ይከፈላል። ማዕና የሚቀይርና የማይቀይር አለ። ማዕና የሚቀይረው በጣም መጥፎ ነው። ለምን ትርጉሙን ቀይሮ ወደ ሌላ ነገር ያዞራል። ወለው ቁልተ አላሁ አላሁ እዚህ ጋር አልተሳሳትም ደግሞ ብለህ ብትል አላሁ አክባር ያው የት ነው የሳበው? ይሄ ደግሞ ባኡን ሳበው። አክበር የነበረውን አክባር አለው። بمد الباء باء سبو فقد قال العلماء علماء تبلغ لا يصح أيهنم لأن أكبار أكبار مالت جمع كبر يكبر جمع يكبر بزيت قال نو مالت كأسباب جمع سبب سبب የሚለው አስባብ እንደሆነው ከበር የሚለው ደግሞ አክባር ነው ጀምዑ አቡጣል የሚለው ጀምዕ ነው በጠል የሚለው ነጠላ ነው በጠል የሚለው አቡጣል እንዳለው ሰበብ የሚለው አስባብ እንዳለው ከበር የሚለው ደግሞ አክባር አለው ይሄ ብዙዬት ቃል ነው ማለት ነው። ረቢ ነው። ወልከበር ፊ ሉጋ እንግዲህ አክባር የሚለው ትርጉሙ ምንድን ነው? አክባር አይደለም ይባል እኛ አንዳንዶቻችን ያው ኻ እና ካፍን የመደብለቅ ችግር አለብን። ሀታ እንደውም ያስቀራሉ የሚባሉ ሰዎች አንዳንዶች ሳይቀር ኻ እና ካፍ ይደባልቃሉ። ከይር ነው የሚሉት ኸይር ለማለት ከይር ከይር ሌላ ነው። ከይር ወይ ክብሪት ነው ሊሆን የሚችለው ኪር ከሆነ ማለት ነው በካስር አድርገን ሌላ ነገር ነው ይሄ ማለት ነው አንድ ጊዜ የሆነ ሰው ልጅቷ ያማትና እዛ ላይ ቁርአን እንግራ ብለው ጀምሮ ቁርአኑ እሱ ኸ ሲመጣ በካፍ ነው የሚቀረውና ከከ ይላል። አንተ ምንድነው እዚህ ድንጋይ የምትፈልጥብኝ እያለችው ልጅ ዞሮ ልገል ምን ካካ ትላለህ። አልሙህም አስፈላጊ አይደለም መማር ነው። ኻእን እችን ሓ ምናምን ማለት ነው። ሓ ሲመጣ በሃእም ይቀራል። ኻ ሲመጣ በካፍም ይቀራል። ይኸው ቅድም ደርሶ خطأ ነው። ትልቅ خطأ አያ ወልከበር كبر የሚለው ምንድን ነው? في اللغة بلغة العربية في اللغة العربية اسم سمنا للطبل لا كبر الذي يدق به يمين متى يهون معنا في الأغاني ዘፈኖችና ወላ አናሺድ ነሽዶቹ ላይ ይሄ የሽዳዎች ምናምን የሚባሉት ላይ ወይም ደግሞ ዘፈኖች ላይ የሚደለቀው አለ አይደለም እሱ ነው ምን የሚባለው كبر የሚለው እንግዲህ አክባር ማለት ከበሮዎች ማለት ነው ስለዚህ አላሁ መንደትና አላህ ይጠብቀን وهذا ይህ يفسد المعنى معنى يبلاشال ويخل به معنى ላይ ክፍተት ይፈጥራል فلا يصح التكبير حينئذ የዚህ ጊዜ እንግዲህ ተክቢራው በትክክል አልተገኘም ማለት ነው ምን ካለ አላሁ አክባር ብሎ ካለ አላሁ አክባር ብሎ ካለ ቅድም አሳለፈ። ያ ጥያቄ ያደረገው ጭራሽ አላህ ትልቅ ነው ትልቅ አይደለም እያለ እየጠየቀ ነው ያለው ያኛው። ይሄኛው ደግሞ ሌላ ጉዳይ ነው ይዞት ለው ቃለ አላሁ አክበር አላሁ አክበር ነው አይደለም። ወደ ዋው ቀየረውና ሼክ እንደሚደርስ ከሀምዙ ማለት ነው አክበር የነበረው ምን አለው ወክበር እንደዚህ ብሎ ቢልስ ይቻላል ወይ ከተባለ لأن بعض الناس عندما نسوي يقلب الهمزة واوا همزا ولا واو يقلبها فيقول الله أكبر فالجملة فالجواب أن هذا صحيح يه يسكيد لنلال لمن كعربو شو من تجينتوال همزا ولا واو مقلبت توال عربي جولة علم نقدر نسوي بقولوا سهل هنا أصبوك هنا يبقى علفا هنا اللي يسبب لأن اللغة العربية اللغة العربية تجيز قلب الهمزة واوا همزان ودا واو مقلبة يابقال إذا سبقت بضم بضم كتقدم همزة إلى هي قاعدة نو بضم كتقدم همزة ودا واو مقلبة يبقى العربية له وعلى هذا بضم اللي تقدم الله ضمكم كذا أكبر همزة متى همزون ودواو مقلبت يتشالل واكبر ማለት ይቻላል በአረብኛው እሺ وعلى هذا ስለዚህም فالمعنى معنى لا يتغير بذلك በዚህ አይቀየርም إلا إن قصد الإنسان بالواو ነገር ግን በዚህ ዋው ሲፈል ከፈለገ እንጂ ሰውየው ዋው العطف عطف የሚደረግባትን ዋው ከፈለገ እንጂ አሁን ግራመር ነገር ነው ይሄ የሚያወራው ዋው العطف ማለት የማዕጠፊያ ማለት ነው ለምሳሌ ጃአ ሙሐመዱን ወዘይዱን አልኩኝ ጃአ ሙሐመዱን ሙሐመድ መጣ ወዘይዱን ዘይድም ይሄ እዚህ ጋር ያለችው ዋው ምን ለማድረግ ነው የመጣችው ማለት ነው መምጣቱ ለሙሐመድ እንደተገኘ ሁላ ለማንም ተገኝቷል ለዘይድም ተገኝቷል ይሄ ዘይድ ማዕጡፍ አላ ሙሐመድ ነው የምንለው ዘይድ በሙሐመድ ላይ አጥፍ ተደርጎ ወይም ታጥፎ የተነገረ ንግግር ነው ግልጽ ነው አይደለም ይሄ እዚህ ጋር ያለው ልክ በአማርኛ ምን እንደምንለው እና እንደምንለው ሙሐመድና ዘይድ መጣ ወይም ደግሞ መጡ ይሄ ማለት ነው وعلى هذا ስለዚህም ፈልማዕና ላይ የተቀየር ቢዛሊከ ኢላ ያው አጥፍ ከፈለገበትስ ምንድን ነው የሚሆነው? ፈጣ ነው የሚሆነው። الله وكبر አላህ እና كبر የሚባል እንደማለት ነው። አላህና كبر የሚባል ለምን ከምኑ ነው የምንጀምረው? و የሚለው አጥፍ አድርጎታል። كبر የሚለው ነው እያጠፈ ያለው። ይሄ ደግሞ ፍጹም አያስኬድም በማለት ነው። فهنا የዚህ ጊዜ لا شك أنه يفسد المعنى معنى እንደሚያበላሽ ምንም ጥርጥር የለም። ዋውን ምን ማድረግ ያለበት? ከሀምዛው የተቀየረ ነው እንጂ ማድረግ ያለበት እንደምን ማድረግ የለበትም። እንደ አያያዝ እንደ ና አድርጎ መጠቀም የለበትም። እንደዛ እንዳያስበው። ወላኪነሁ ላ የቅሲዱ ዛሊከ ቢላ ሸኪ ወላኪነሁ ነገር ግን ላ የቅሲዱ ዛሊከ መቼም ይህንን የሚል ሰው አይቀስድም። ቢላ ሸኪን ያለምንም ሽክ ዋወል ዓጥፍን የሚፈልግ የለም ነው። ወላሁ አለም ኢነማ የቅሲዱ ቢቀውሊህ አላሁ ወክበር ብሎ ሲል የሚፈልገው ምን ለማለት ፈልጎ ነው አላሁ አክበር ለማለት ፈልጎ ነው የሚሆነው በዚህ አይነት ከሆነ ችግር የለውም ይላል ومع هذا التكبير كذي تكبير أجا انقدي الله أكبر كملوا تكبير أجا يرفع يديه الجوتشون ينسل مضمومتي الأصابع ጣቶቹ ተጠጋግተው ይኸውላችሁ ጣት እንደዚህ አይደለም ማለት ነው ሲነሳ ተጠጋግቶ ጣቱ ተጠጋግቶ እንደዚህ ጣቱን ይደፍናል ማለት ደፍኖ መብሱጠተን የተዘረጋ ሆኖ ደግሞ ይላል። የተዘረጋ ሆኖ የሚለው ከዚህ ከመቅቡጣው ምንድነው ተቃራኒ ነው። እንደዚህ ጨብጦ ሳይሆን ማንሳት ያለበት ይላል። እንደዚህ ጨብጥ አድርጎ ሳይሆን እንደዚህች ሳይሆን እንዴት ብሎ ነው ዝርግት አድርጎት መብሶጣ ለያይቶትም ሳይሆን ደግሞ ምን ብሎት ይላል መضሙም የተጠጋጋ ሆኖ ይላል አጠጋግቶ ጣቶቹን አገናኝቶ ከፈት አድርጎ ማለት ነው ይህን መዳፉን በዚህ አይነት ተክቢራ ያደርጋል ኢማ ወይ እጁን የሚያነሳው መቼ ነው ከተባለ ማዕ ተክቢር ከተክቢራው ጋር እኩል አላሁ አክባር ከተክቢራው ጋር እኩል ማዕ ተክቢር روى البخاري بخاري أورطان من حديث ابن عمر رضي الله عنهما كعبد الله بن عمر حديث أورطان وروى أحمد إمام أحمد أورطان وأبو داود أبو داود عن وائل بن حجر من أن يورط كتكبير عجاء كل الجمان ساسن أورطان አው ወይ ደግሞ ቀብለ ተክቢሪ ከተክቢራን በፊት ይቻላል እጅ ማንሳት እጁን እንደዚህ الله أكبر مالتم ማለትም ይችላል እጁን አንስቶ ምን ሊያደርግ ማለት ነው ተክቢራውን በኋላ ላይ ሊያመጣ ይህም ይቻላል ይሄ ደግሞ የሙስሊም ሪዋያ ውስጥ ሚን ሐዲስ ኢብኑ ዑመር ረዲየላሁ ዐንሁማ ተዘግቧል ይላችሁ አው ባዕደ ተክቢሪ ቀብለ ተክቢር ነው ቀብለ ተክቢር ማለት ከተክቢራው በፊት ምኑ ሊቀደም ማለት ነው እጅ ማንሳቱ ሊቀደም ወይ ደግሞ ባዕደ ተክቢሪ ከተክቢራ በኋላም እጅ ቢያነሳ ይቻላል ምን ብሎ አላሁ አክበር ይላል ምን ቀደመ ተክቢራው ቀደመ ከተክቢራ በኋላ እጁን ያነሳል ማለት رواه مسلم مسلم أورتوتا لأن دمو من حديث مالك بن الحويرث رضي الله عنه ሶስቱም አለ እንግዲህ ይኸውላችሁ ዝም ብሎ በልምድ ሲሰራና በእውቀት ሲሰራ በጣም ነው ጥፍጥን ነው የሚለያየው በልምድ ሲሰራ ዝም ብሎ ሲሰራ ሰውየው ያው በቃ ይሳሳት በትክክል ይሄድበት ስለማያውቀው ብዙም ውስጡን አያረከውም በእውቀት ላይ ሲሰራው ሶስቱም ይበቃል ብሎ አማርጦ ሲሰራ በዚህ ጊዜ ሙጥመኢን ይሆናል ማለት ነው። የተረጋጋ የሆነ ሶላት ነው። خيرش ይሄ እንግዲህ ገና ተክቢራ ላይ ነው። والامر في هذا በዚህ ጉዳይ ላይ አምሩ ጉዳዩ አለ ዋሲዑን ሰፊ ነው አለ የፈለገውን መስራት ይችላል። ይሄው እንዳሳለፍ ነው ሶስቱንም አማርጦ ومنتهى الرخ የማንሳቱ ማብቂያ ኢማ ወይ ኢላ ሐዝዊ መንኪበይህ ከትከሻዎቹ አቅጣጫ ነው። ከትከሻዎቹ ይሄ ትከሻ አለ አይደለም? ከዛ አቅጣጫ ነው እንደዚህ ማለት ከትከሻዎቹ አቅጣጫ ይህንን ወደ ኋላ ስንመልሰው ያለው አቅጣጫ ነው። ከትከሻዎቹ አቅጣጫ ያዕኒ ማለትም መንኪበይህ ሲባል አልከቲፈይን ትከሻዎች ማለት ነው። ያው ሙተፈቁን አለይህ ቡኻሪና ቡኻሪና ሙስሊም አውርተውታል። ሚን ሐዲስ ኢብን ዑመር ረዲየላሁ አንሁማ እስከ የት መነሳቱን እስከ ትከሻ የሚነሳውን ማለት ነው። አው ወይ ደግሞ ሐዝወል ኡዙነይን ይላል የጆሮዎቹ ምኖች ይላል የጆሮዎች የጆሮዎች ጫፎች ማለት ነው رواه مسلم مسلم أورتوتال من حديث مالك بن الحويرث رضي الله عنه أو دمو حذو فروع الأذنين የጆሮዎች ፍሩዖች ይላል የጆሮዎች ፍሩዖች ቀንዘሎች ማለት ነው ወይ የጆሮ ጫፎች በታች በኩል ባለው ሊሆን ይችላል አይ ደግሞ ሐዝዋ አቅጣጫ ፍሩዕ አልኡዙነይን የጆሮዎች ፍሩዖች ፍሩዕ ስንል ቀንዘሎች ማለት ነው የጆሮዎች ቀንዘሎች አቅጣጫ ወፍሩዕ ልኡዙነይን ይልና አዕላሃ ነው የሚለው ፍሩዕ አልዑዝነይን የሚባሉት የጆሮ ቀንዘሎች የሚባለው የላይኛው ነው ነው። ስለዚህ ቅድም ያሳለፍነው የትኛው ነው የሚሆነው? በታች በኩል ያለው። አሁን ደግሞ በላይኛው በኩል ያለው የጆሮውን አቅጣጫ ነው የሚፈልገው ማለት ነው። ወላሁ አለም በሁሉም መስራት ይበቃለታል። አሁን ትከሻም አለ ትከሻም አለ ጆሮም አለ በታች በኩል ያለውን በላይኛው በኩል ያለውን ረዋሁ ሙስሊም ይህኛውንም አውርቶታል ከማሊክ ብን ሩሱል ረዲየላሁ ዐንሁ ኢፍዓል ሀዛ መረተን ወሀዛ መረተን አሉ ሼኹ። ይህንን አንድ ያድርገው ይህንን አንድ ያድርገው ሊአነ ዛሊከ ይህ ሁላ ኩልሁ ሁሉም ሰበተ አን ነቢዩ ሰለላሁ ዐለይሂ ወሰለም ከነቢ ስ ሰለም ተገኝቷልና። አንዳንድ ዑለማዎች ደግሞ ምን ይላሉ? ጆሮ የሚለው አቅጣጫ የተነገረበት የመዳፉን የላይኛውን ክፍል ይዞ ነው። ትከሻ የሚለው ደግሞ የበታችኛው ክፍል ነው። ስለዚህ ሰውየው እንደዚህ ነው የሚለው በጆሮና በምን መካከል በ ትከሻው መካከል የበታችኛው የመዳፉ ክፍል ትከሻውን ይቀጣጫል። የላይኛው ደግሞ የመዳፉ ክፍል ምን ይቀጣጫል ማለት ነው? ጆሮውን ይቀጣጫል እያሉም የሚያስማሙ አሉ ማለት ነው። ያው ዞሮ ዞሮ አንድ ሰው ያንን አካባቢ አቀጣጭቶ አላሁ አክበር ማለት ነው የሚኖርበት። ወልሕክመቱ ጥበቡ ፊ ረፍዕ ልየደይኒ እጆችን በማንሳት ላይ እንደ ተክቢረት ልኢሕራም ተክቢረት ልኢሕራም በሚደረግበት ጊዜ እጆችን የማንሳት ጥበቡ አላሁ አክበር ብሎ እጆችን የማንሳት ምንድን ነው ጥበቡ ለምን ከተባለ አወለን አንደኛው አታሲ ቢረሱልላህ ሰለላሁ ዐለይሂ ወሰለም በረሱሉ ሰለላሁ ዐለይሂ ወሰለም መከተል ነው ዋናው ዓላማ ማለት ነው ረሱልን ዐለይሂ ሰላቱ ወሰላም መከተል ነው فإذا قال لك قائل عند ሰው ቢልህ لماذا رفعت يديك እጆችህን ለምን አነሳህ ብሎ ቢልህ فقل بل ይላሉ ምን لأن الرسول صلى الله عليه وسلم رفع ነቢዩ ስ ላ ሰለም ስላነሱ ይሄ ትልቅ መልስ ነው ከመልሶች ሁላ ከባዱ ይሄ ሲቀጥል ሀኒያን ሁለተኛ ቃለ ልዑለማ ዑለማዎች ብለዋል ኢሻረቱን ጥቆማ ነው ኢላ ተዕዚም ረቢ ዐዘ ወጀል አላህን ስብሓን ወተዓላ ወደ ማተለቅ ጥቆማ ነው እንደዚህ ብሎ ለአላህ ስብሓን ወተዓላ እጅ እንደ መስጠት ነው አላህን እንደ ማተለቅ ነው ብለዋል ثالثا ሶስተኛው ደግሞ أن بعض العلماء كفيل علماء قال بلوال رفع اليدين الجوشن منسف إشارة قمانو إلى رفع الحجاب بينك وبين الله بأنتنا بأ الله ما هكل يالون حجاب وده منسف قمانو حتى تحضر قلبك قلبهن تسقني زندا وتستحضر نم تقني زندا بقلبه مالنا وين تستحضر مالك تصر زندا أنك واقف بين يديه كالله فيت عندك ቱናጂሂ አላህን እያናገርከው ከአላህ ፊት እንደቆምክ እስትሕዳር ለማድረግ ነው። እስትሕዳር ማለት ቀልበ ላይ ማምጣት ማለት ነው። ቀልበ ላይ እንድታመጣው ነው። ምንን አንተ ከአላህ ፊት እንደቆምክ አላህን ምን እያረከው እያናገርከው። ቱናጂ ረበከ ጌታህን ታናግራለህ። ሙናጃት ማናገርን ሙናጃት አልሙኻጢቢ ሙኻጢብ የሆነውን አናጋሪ የሆነውን ሊልሙኻጠቢ ለሚያናገሩት አናጋሪ የሆነው የሚያናግረውን ክፍል ልክ እንደሚያናግረው ሁላ አላህን ስብሓነሁ ወተዓላ አንተም እንደዚሁ ማናገር የምትችልበት የሆነውን ይህንን ሶላት ስትጀምር በአንተና በአላህ መካከል ያለውን ግርዶሽ ለማንሳትና ለመግለጥ ነው እንዲህ የሚባለው የሚሉም አሉ ነው ባዕዱ ዑለማ ነው ረፍዑ ልየደይኒ እጅ ማንሳት ኢሻረቱን ኢላ ረፍዕ ልሒጃቢ በይነከ ወበይነ አላህ ነው በአንተና በአላህ መካከል ያለውን ግርዶ ለማንሳት ወደ ማንሳት ኢሻራ ነው፣ ጥቆማ ነው። ሐታ ቱሕዚረ ቀልበከ ቀልበን እንድታስገኝ ወተስተሕዚረ እንዲሁም ደግሞ እንድታስብ ማለት ነው። አነከ ዋቂፉን በይነ የዴ ከአላህ ፊት እንደቆምክ ቱናጂህ አላህን የምታናግረው ሲሆን ቱናጂ ረበከ ጌታን ታናግረዋለህ። እንዴት ያለን ሙናጃት ማናገርን አልሙኻጢቢ የሚያናግር ሊልሙኻጠብ ለሚያናግሩት የሚያናግር ለሚያናግሩት የሚናገረውን አይነት ንግግር ከማን ጋር ለማውራት ማለት ነው ከአላህ ጋር ኸይር ومن الأخطاء في رفع اليدين እጆችን በማንሳት ላይ ካሉ ስህተቶች ውስጥ አንደኛው أن يرفع يديه إلى ثدييه እጆቹን ደረቶቹ ወይም ደግሞ ለሴት ሱድይ ማለት ጡት ማለት ነው ለወንድ እንግዲህ ያው ደረቱ ነው። ደረት ነው አይደል? ያንን እስከዛ ድረስ ማንሳት ይኸውላችሁ እንደዚህ ያለና ሰውዬው አልተነሳም እጁ ወደ እንደዚህ ወደ ደረቱ ብቻ እንዲህ ያነሳውና እንዲህ አድርጎ ይመልሰው። የአብዛኛው ሰው ተክቢራ ወላሁ አለም ይሄ ነው። እንዲህ ትንሽ ብቻ እንደዚህ አንስቶ ይመልሰዋል ማለት ነው። አንየርፋ የደይህ ኢላ ሱልየይ እስከ ደረቱ ወይም ደግሞ ሴትም ከሆነች እስከ ጡት ድረስ ማንሳቱ ይሄ ኸጧ ወለይሰ ኢለል ከቲፈይን ወደ ትከሻዎች ሳይሆን ወደ የት ማንሳት ወደ ደረት ማንሳት ይሄ ስህተት ነው። وهذا عبث ይላሉ። ይህ እንደውም ጨዋታ ነው ሊሆን ይችላል። ሊአነሁ ማ አሳበ ሱና ሱናን አልገጠምምና ጨዋታ ነው። ሁለተኛ أن يدخل سباحتيه يصن سباحة يمبالو تقوى متعطوشون لياس قبال في صماخي أذنيه يجروتشو يجروتشو كأدادا وسط لأن هذا في الوضوء إيه وضوء لين يالله ستفنا عند زهرين ما الله أكبر الله أكبر إيه نعم إيه, إيه. ጠቋሚ ጣቱን እዚህ ጆሮዎቹ ቀዳዳት። ይህም ስህተት ነው። ሰማኸይ እዙነይን እሺ አን የመሰል እዙነይን ጆሮዎቹን መንካት እንደ ረፍዕ የዴን እጆቹን ሲያነካ ጆሮ እጆቹን ሲያነሳ ጆሮዎቹንም መንካት እንደዚሁ የለም። ይህም ከጊዜ በኋላ የመጣ ነው። እንዴት ሊል ማለት ነው? አላሁ አክበር። ይህንን ሳይነካ አይመለስም። መንካት በቃ ለሱ ምንድነው ማለት ነው እንደ ኢባዳ አድርጎታል ይሄ ነው አይቻልም وهذا غير صحيح وليس له اصل ይላል ቅድም እንዳልነው እስከ ትከሻዎቹ ወይም ደግሞ እስከ ጆሮዎቹ አንስቶ እንደዚህ ይህንን ወደ ቂብላ ያዞራል መዳፉን ወደ ቂብላ ያዞራል ጣቶቹ እርስ በራስ የተላተሙ ነው ወይም የተጠጋጉ ነው መሆን ያለባቸው እንዲሁም ደግሞ መዳፉ የተዘረጋ ነው መሆን ያለበት በዚህ አይነት እንደዚህ አንስቶ አላሁ አክበር ብሎ መመለስን ያለበት። ثم يضع يده اليمنى ከዛ በኋላ የቀኝ እጁን ያኖራል። ኢማ ወይ ይላል አላ ዚራዒህ ልዩስራ በግራ እጁ ዚራዕ ላይ ዚራዕ ማለት ክንድ ማለት ነው። በዛ ላይ ያኖራል። ክንድ ሲባል እዚህኛው ላይ ሳይሆን እዚህኛው ላይ የለም። ይሄ ምን ክርኑን ክርኑ አይደል? ክርኑ ላይ ሳይሆን ዚራ ይሄ ክንዱ ላይ ክንድ ላይ ይይዛል ማለት ነው። ገና የደረቱን አልመጣንም። የት ነው የሚያስቀምጠው የሚለውን አልመጣንም። ገና እንመጣለን። አሁን እጁን ምን ላይ ያዝ ይላል? ቀኝ እጁን የት ያሳርፋል? የግራ እጁ ክንድ ላይ ክንድ ላይ ዚራዕ رواه البخاري بخاري أورتوتال عن سهل بن سعد رضي الله عنه قال كسهل بن سعد رضي الله عنه ماشي ماشي يتورى حديث لي أو توصلنا كسهل بن سعد رضي الله عنه قال قال كان الناس يؤمرون ሰዎች بر أن يضع الرجل يده اليمنى عند سوق أن يجون أنبيانور እንዲያኖር እንዲያስቀምጥ على ذراعه اليسرى بقراء الجو كندلاي في الصلاة صلاة ውስጥ እንግዲህ እጁን የት ነው የሚያሳርፈው ማለት ነው? የግራ እጁ ክንድ ላይ ያስቀምጠዋል እንጂ ቀኝ አይደለም የሚቀመጥበት። ግራውን አምጥቶ ቀኝ ላይ እንደዚህ አይዝም ማለት ነው። አንድ ደግሞ እዚህ ደግሞ ያየሁት ምንድን ነው እንዲህ እጀ በደረት የሚያደርግ ሰው አለ። እንዲህ ነው ይህ خطأ ስህተት ይመጣላችኋል ኢንሻአላህ። ዋናው ነገር መማር ነው። አው ወይ ደግሞ አለል የዲ ሊዩስራ በ ምን ላይ ያደርጋል? አለል የዲ አልዩስራ በግራ እጁ ላይ ያደርጋል። በግራ እጁ ላይ ቅድም ምንድን ያለው በግራ እጁ ክንድ ላይ ነው አይደለም ያለው። በግራ እጁ ላይ ማለትስ ምን ማለት ነው ከተባለ እችው ላይ ማለት ነው። እጅ ሲባል በኢጥላቅ ሲመጣ እቺ ነው የምትፈለግ። እንደዚህ ማለት እንደዚህ እንደዚህ ያለው ይህንን ምን ላይ እዚሁ እጅ የሚባለው በቃ ይችላል። ብዙ ጊዜ በኢጥላቅ ሲመጣ ይሄ ነው የሚፈለግበት አላህ ስብሓን ወተዓላ ቁርአን ላይ ፈቅጠዑ አይዲየሁም አይል እጆቻቸውን ቁረጡ ከዚህ አይደለም የሚቆረጠው ወይ ከዚህ አይደለም የሚቆረጠው እዚህ ጋር ነው የሚቆረጠው ፈቅጠዑ አይዲየሁም ለዛ ነው እንግዲህ የድ ሲባል በኢጥላቅ ምንድነው የሚፈለግበት እች ነች የምትፈልግበት እጅ ሲባል በሸሪዓ ብዙ ጊዜ የሚፈለገው እች ነች እች ነች ከዛ ውጪ ያለን ሲፈለግማ ምንድን ነው የሚኮነው? ከዛ ውጭ ያለው ሲፈለግ ጭማሪ ቃል ይመጣል። ለምሳሌ አላህ ምሎ ፈግሲሉ ወአይዲኩም ወአይዲኩም ፈግሲሉ የሚለው አልፎ እዛ ፊት ላይ እዚህ መቶ አጥፋ አድርጎ ምን ይላል? ወአይዲኩም ይላል መራፊቅ እጆቻችሁን እስከ ድረስ ይላል እስከ ክርኖቻችሁ። እጅ ማለት የት ነው ማለት ነው? ይሄ ነው ማለት እጅ የታችኛው እጅ ይሄኛው። ለማንኛውም የግራ እጁ ላይ ሲባል አሁን ምን ማለት ነው? እዝችው ላይ ማለት ነው። እዝችው ላይ እንደዚህ ይዛል። እዝችው ላይ ያሳርፈዋል። ኸይር እንግዲህ እሺ ورواه مسلم مسلم ورثوتال عن وائل بن حجر كوائل بن حجر رضي الله عنه أنه رأى النبي صلى الله عليه وسلم السنة من عليه الصلاة والسلام من داية تناقروا والظاهر በዚህ አይነት ሲሰግዱ ማለት ነው ምን ላይ አድርገው የቀኝ እጃቸውን ምን ላይ አድርገው ግራ እጃቸው ላይ ግራ እጃቸው ላይ ሲባል ገብቷችኋል እዚሁ የመዳፉ ጀርባ ላይ ማለት ነው የመዳፉ ጀርባ ላይ ይሄው እኔ እንዳስኩት እንደዚህ ነው የሚያዘው እንደዚህ ይሄኛውን ሱና የፈለገ ማለት ነው ሁለተኛው የመጀመሪያው ዚራዕ ነው የሚለው ዚራዕ ማለት ክንድ ነው እዚህ ላይ ልይዝ ማለት ነው እንደዚህ የአብዛኛው ሰው አያያዝ ይሄ ነው አላሁ አለም እሺ ወዛሂር ዛሂሩ አነ ልሙራደ ቢልየዲ ይላሉ እሳቸው የሚውላቸው የድ ሲባል የተፈለገው ማዛ አልከፍ መዳፍ ነው ይውላቸው የድ ሲባል መዳፍ ነው ይፈለግ ይላል ኢዝ ሁወ መድሉሉ ልየዲ ዒንደ ልኢጥላቅ በኢጥላቅ በስዱ የድ ሲባል ወይም ደግሞ ማን ነው እጅ ሲባል የሚፈልገው እሱ ነውና የምትፈለገው የትኛዋ ነች ማለት ነው እቺ የመዳፍ ክፍል ነች የድ ሲባል የምትፈለግ አው ወይም ደግሞ አላ ከፊህ ልዩስራ አላ ከፊህ በመዳፉ ላይ ያደርጋል ልዩስራ በግራ መዳፉ ላይ والرزق والساعد والرزق برزقنا والساعد بساعد رزق የሚባለው ይሄ የመሀል በሁለቱ አጥንቶች መካከል ያለው ቦታ ሩስቅ ይባላል። እችኛዋ ከኢብሃማችን ከዚህ ከአውራጣቱ ማለት ነው። እዚህ ጋር ያለው ኩዕ ይሉታል። በዚህ በኩል ያለውን ደግሞ ኩርሱዕ ይሉታል። ይሄኛውን ደግሞ ምን ይላሉ? ሩስ ይላሉ። ስለዚህም ሩስቅ ሲባል እዚህ ነው የተፈለገውና እንደዚህ ልይዝ ማለት ነው። አው አላ ከፊህ ሊውስራ ያልነው ከላይ የተጠቀሰውን ጠቀስ አድርጎ እንደማለፍ ነው። ወይ ምን ያደርጋል አለ ከፈለገ በዛው በመዳፉ ላይ ማለት ነው። መዳፉ ሲባል በመሰረቱ መዳፍ የምንለው እኛ ውስጡን ነው አይደለም? የላይኛው የመዳፉን የላይኛውን ክፍል እንደዚህ እየያዘው ለማለት ነው። የላይኛውን ክፍል እሺ የግራ እጁን የግራ እጁን ከመዳፉ የላይኛውን ክፍል የግራ እጁ አለ አይደለም የግራ እጁ መዳፍ አለ የመዳፉን የላይኛውን ክፍል ይያዘው አንድ ወሩስክ ሌላው ሩስን መያዝ ይችላል ሩስጉ ማለት ደግሞ እዚህች አለፍ ብላ ያለችው መለያ ቦታ ማለት መለያዋ ቦታ ወሳዒድ ሳዒዱንም መያዝ ይችላል። ሳዒድ ማለት ደግሞ ይሄ ቅድም እንዳልነው ከዚህ ከ ከመነጣጠያው ይዞ ወደ ላይ ያለው አጥንት ሳዒድ ይባላል። ሳዒድ ማለት ወይ ቅድም እንዳልነው ዚራዕ ማለት ክንድ ማለት ነው። ያንን የያዝ ፈየጅዐሉ ያደርጋል ጠረፈል የድ ልዩምና የቀኝ እጁን ጫፍ ያደርጋል አለ ዚራዒ በዚራዕ ላይ በዚራዕ ላይ ማለት በክንዱ ላይ እንደዚህ ማለት ነው ከፈለገ እንዲህ ያደርጋል የቀኝ እጁን ጫፍ በዚራዑ ላይ እንዲህ ያደርጋል وبطن الراحة وبطن الراحة በጥነ بطن በጥነ ራሃ ማለት ይሄ ራሃ ይሉታል እኛ ምን የምንለው መዳፍ የምንለው በጥነ ራሃውን ደግሞ የራሃውን የውስጥ እጁን የመዳፉን ውስጥ ውስጥ አካል በጡን የሚለው በመሰረቱ ሆድ ማለት ነው። ወይም ደግሞ አንድ ውስጥ ነገር በጥን አልዋዲ ይባላል። አሁን የሸለቆ ውስጣዊ ክፍል በጥን አልዋዲ ይባላል። ውስጥ ነገር ነው በጡን የሚባለው። ዞሮ አሁን ምን ለማለት ፈልጎ ነው? ወበጥን ራሃቲ በጥን ራሃውን ያደርገዋል አለ ሩስሪ በሩስግ ላይ አለዚ በይነ ልኩዕ ወልኩርሱዕ በኩዕና በኩርሱዕ መካከል ያለው ሩስግ ላይ ያድርገው ይላል። አሁን እንግዲህ ሁለቱን ጀምዕ ለማድረግ ከፈለገ ምን ያደርጋል ማለት ነው? ሼክ እንደሚናገሩት ሁለቱን ጀምዕ ለማድረግ የፈለገ ሰው ይህንን ውስጣዊ ክፍሉን መዳፍ የምንላትን እኛ እዚህ አመጣና ማለያው ላይ ያስቀምጣታል። ከዛ በኋላ ያኛው የጣቱ ክፍል ደግሞ ወዴት እየሄደ ነው? ወደ ወደ ምኑ ይሄ ወደ ክንዱ ወደ ክንዱ ይሄዳል ማለት እዚህ ጋር አስቀምጦት እንደዚህ ምን ሊያደርግ ነው ይሄ ደግሞ ሁለቱን ሊሰበስብ ነው ይሄኛውን ቦታና ይሄኛውን ቦታ ማለት ነው አላ ከፊል ዩስራ አለ ተመለሱበትና ችኛዋን ያዝ የላይኛው ግልጽ ነው አላ ዚራዒህ ሊዩስራ ያለ አላ ዚራዒህ ሊዩስራ ማለት በግራ እጁ ክንድ ላይ የላይኛዋ ማለት ነው ሐዲሱን አሳልፈናል መለስ ልበለው ብዬ አላ ዚራዒህ ልዩስራ ያስቀምጠው በግራ እጁ ክንድ ላይ አለ በቃ እንደዚህ ያስቀምጠዋል እንደምታውቁ አው አለ ልየድ ልዩስራ አለ ወይ ደግሞ በግራ እጁ ላይ ሲል እጁ የሚባለው እዚህ ጋር የተፈለገው ምንድነው ብለናል እቺው የመዳፉ ግልባጭ እዚች ላይ ነው እንደዚህ የሚያደርጋት በቃ አያልፍም እዚሁ ላይ አው አለ ወይ ደግሞ አላ ልዩስራ ወሩስሪ ወሳዒዲ አንድ ላይ ጀምዓ አድርጎት ነው የሚሆነው ወላሁ አለም አላ ልዩስራ በግራ የመዳፉ ግልባጭ ላይ ወሩስ ሩስጉና ወሳዒድ ሳዒዱ ሌላ አንድ ላይ ሊሆን ነው ፈየጅዓሉ ያደርጋል ጠረፈል የድ ልዩምና የቀኝ እጁን ጫፍ ያደርጋል ጫፉን በምን ላይ በክንዱ ላይ ነው የሚለው ወበጥን ራሐቲ ውስጣዊ ክፍሉን ደግሞ አለሩስ በሩስ በሩስብ ላይ ሩስብ ማለት አለዚ በይነ ልኩዕ ወልኩርሱዕ በ كوع ና በ كرسوع መካከል ያለው كوع የምትባለው ይወላቸው ከዚህ ከ إبهام ኡ ይዞ በትልቁ አውራጣት የሚባለው በዛ straight ያለው አጥንት كوع ይባላል እዚሁ መለያው ላይ ያለው በዚህ በትንሿ ደግሞ ሰንሰር ትባላለች ይችኛዋ። በዛ ደግሞ ስትሬት ያለው ኩርሱዕ ይባላል። وعظم يلي الإبهام كوع وما يلي لخنصره ለክንሽሩ የሚቀጥለው ኩርሱ ይባላል። ሩስግ የሚባለው ማወሰጥ መሀል ያለው ነው። እሺ እንግዲህ ወበጥን ራሐቲ የመዳፉን የውስጣዊ ክፍል ያድርገው ይላል። አለ ሩስሊ ሩስቡ ላይ ሩስቡ ላይ ማለት እዚህ መለያያው ላይ ያድርገው። አለዚ በይነ ልኩዕ ወልኩርሱ ሩስል ማለት የፈሰረላችሁ ነው። በመሀል ገብቶ በኩዕና በኩርሱ መካከል ያለ አለቀ። ይህ ሊሰበስብ ፈልጎ ነው የመጨረሻው። ሶስት አይነት አየነው። ማንም ያሳየው ማንም ያሳየው عندنا Ayo. Letanya. Ayo. Ma salafkum. مدافع خير خارج هي قلت أنا رواه رواه النسائي النسائي أورتوتال عن وائل بن حجر رضي الله عنه وائل بن حجر أورتوتال ወመሐሉ ወضዕ ልየደይን እጆችን የሚኖሩበት የሆነ ቦታ ደግሞ እጆቹ የት ይቀመጡሽ? አሁን እጆቹ አያያዙን በሶስት አይነት አይተናል። የት ያስቀምጣቸው? እንደዚህ መያዝ እንደዚህ የለም። እጅ በደረት የለም። እንደዚህ የለም። የተነገራችሁ ሶስት አለ አይደለ? ያ ነው መሆን ያለበት። እሺ አለ ሰድሪ አሁን እንግዲህ እጁን በዛ አይነት ከያዘ በኋላ ወይ እንዴት አደረገ ብለናል። እንደዚህ ወይ እንደዚህ ወይ እንዴት አለ ይህንን ይዞ እዚች ጋር ይዞ ወደዚህ በዚህ አይነት በሶስቱም ብቻ የያዘው እንደ ሶስቱም እንደ ተፈቀደለት ከያዘ በኋላ የት ያስቀምጠው ከተባለ አለ ሰድሪ ደረቱ ላይ ያስቀምጠው ይላል ይባላል رواه ابن خزيمة في صحيحه بصحيحه لا ابن خزيمة أورثت وصححه صحيح بلوم ተናግሮለታል وهو اصح شيء في الباب ደረት ላይ ማስቀመጡ በዚህ ዙሪያ ከመጡ በባቡ ማለት ነው በዚህ ዙሪያ ከመጡ በማስቀመጥ ዙሪያ ከመጡት ውስጥ صحيح በጣም صحيح የሚባለው እሱ ነው ደረት ላይ የሚያስቀምጡ وفيه بايهون مؤمل بن اسماعيل ميبالي وسطو على البت صدوق نو سيء الحفظ حفظه تنش حفظه لي يا ساستال ياسو بس انا دولي الليله أو يدمو تحت السرة كسرة ومالت كأنبرتو بتاتشي رواه الإمام أحمد إن دمو إمام أحمد أورطه وطال وأبو داود أبو داود عن علي رضي الله عنه أورطه وطال وقال من السنة علي من بلوني أورطي بلال سنقر من السنة كسنة نولوا كسنة نو قال عند صحابة يا نبي صلى الله عليه وسلم شريعة نولوا مالت يا زمال وفيه بايهون ها በዛ ሀዲሶች ደግሞ አብዱራህማን ብኑ ኢስሐቅ አልኩፊ የሚባል ሰነዱ ላይ አለ ضعيفun بالاتفاق በዑለማዎቹ ስምምነት እሱ ሰው ደካማ ነው። ስለዚህም ሐዲሱ ምንድነው ማለት ነው? አልሐዲሱ ضعيف ሐዲሱ በዛ ሰው የተነሳ ضعيف ነው ነው። አው ወይ ደግሞ ፈውቀ ሱረቲ ከ ያው ከመጀመሪያ ያየነው የት ነው? ከእምብርቱ በታች ነው። አሁን ደግሞ ከእምብርቱ በላይ እምብርቱን ከፍ ብሎ ማለት እንደዚህ ማለት ነው። ይሄ ሶስተኛም ደግሞ አለ። ይሄ ደግሞ ረዋሁ አቡ ዳውድ አን አልይ ረዲየላሁ አንሁ ሚን ፊዕሊሂ አቡ ዳውድ አልይ የሰርተውታል በሚል ዘግቧል። ወፊህ እዛ ደግሞ አልይ ሰርተውታል የሚለው ላይ የተዘገበው ሐዲስ ውስጥ ምን አለ? አቡ ጣሉት የሚባል አለ። ቃለ አቡ ዳውድ ዩክተቡ ሐዲሱሁ ሐዲሱ ይጻፋል ብሎ አውርቶለታል። ዞሮ ዞሮ በዚህ አይነት እንግዲህ ሶስት አይነት ነገር መጥቷል ሐዲስ ላይ ጠንከር የሚለው የትኛው ነው? የመጀመሪያው የት መቀመጥ ማለት ነው? እ ደረሱ ደረሱ ኸይር ፋኢዳ ጠቃሚ ነጥብ አልሕክመቱ ሚን ዛሊክ ከዚህ ጠቅሙ ከዚህ ሕክማው ምንድን ነው? ለምንድን ነው ደረት ላይ የሚቀመጠው? እንደዚህ እጅን ሰብስቦ ደረት ላይ የማስቀመጥ ጥቅሙ ምንድን ነው ከተባለ አተአሲ ቢረሱል ሰለላሁ ዐለይሂ ወሰለም መጀመሪያ በረሱሉ ሰለላሁ ዐለይሂ ወሰለም ምን ብለናል? መከተል ቀደም አሳልፈናል። እንትን ቃል وهذه እቺ እንግዲህ አሁን እኔ ልኳችሁ እቺ አሉ ቃዒዳ መርህ ነች። አንተ ሙእሚኑን አንተ ሙእሚን ነህ ተፍዓሉ ማ ፈዓለሁ ረሱል ዐለይሂ ሰላቱ ወሰላም ነቢዩ የሰሩትን ነው የምትሰራው ዐለይሂ ሰላቱ ወሰላም ወተትሩኩ ማ ተረከሁ ነቢዩ የተዉትን ነው የምትተወው ሰዋኡን ፈሂምተ ዒለተሁ አው ላ ምክንያቱን ተገንዘበውም አትገዘበውም። ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን ትሰራለህ፣ የተዉትን ትተዋለህ። ይሄ ዋናው ትልቁ ነጥብ ማለት ነው። ከዛ ሲቀጥል ደግሞ አልሕክመቱ ሳኒያ ሁለተኛው ጥበብ ምንድን ነው? አልውቁፉ ሀከዛ በዚህ አይነት መቆም እጅን እንደዚህ ሰብስበ ደረት ላይ አድርገህ ስትቆም ውቁፍ ዙሊን የውርደት አቋቋም ነው። ይሄ አቋቋም ወሑቀ ለከ ለአንተ ደግሞ የተገባ ነው አን ተዘለ ልትዋረድ በይነ የደይ ዐዚዝን ሙቅተዲሪን ዐዘ ወጀል بين عزيز أشنا فينا مقتدر بفلق أولي كل شيء بهنا الله سبحانه وتعالى في سلفيت بزهين التوارده نقوم لهم يتجبانه فهو ذل بين يدي عزيز هي وردتنا وموارنا وموادقنا كما فيت كأشنا فيك هنا كهيالو كالله سبحانه وتعالى فيك ولهذا ثلاثين ينبغي أن يطرق برأسه قليلا تنش بتنك الله توزك كما رك يتجبانه نقري سويه ሰላት እየሰገደ ምን ማድረግ የለበትም ማለት ነው። ዘና ብሎ እንደዚህ አንገቱን ወይ ቀና አድርጎ ወደ ላይ እንደዛ መሆን የለበትም። ትንሽ ከአንገቱ በኩል ሰበር ማለት ይወደዳል። ላኪን ነገር ግን ቃል ዑለማ ዑለማዎቹ ብለዋል ላ የضዑ ማስቀመጥ የለበትም ዘቀናሁ የእሱን ይሄ አገጩን ማስቀመጥ የለበትም አላ ሰድሪሂ በደረቱ ላይ ብሏል። ይህም ዝቅ በል ሲባል ምን እንዳይል ዝቅ ዝቅ እንዳይል ማለት ነው። እንደዚህ ወርዶ ይሄ አገጩ ከምን ጋር መጋጠም የለበትም። እንዲህ ማለት የለበትም። እንዲህ ብሎ ማለት የለበትም። ይሄ ብዙ ነገር ያግዳል። ቂራአትም ምናምን ስቃይም ነው። እንደዛ ሳይሆን መለስ እንደዚህ ይኸውላችሁ ሰበር ብቻ አይ ማለትም ላ የክፊضሁ ከሲረን ብዙ ዝቅ ማድረግ የለበትም ሐታ የضع ዘቀና ጉንጩን እስከሚያኖር ድረስ አለዚ ሁወ መጅመዑ ላሕያይን የሁለት አገጮች መጋጠሚያ ነው። ጉንጭ ማለት እሱ አይደል የሁለት አገጮች ይሄ አገጭ አጥንት አለ፣ ይሄም አገጭ አጥንት አለ። የእነዚህ የሁለት አገጮች መገናኛ የሆነውን ጉንጩን ማስቀመጥ የለበትም ምን ላይ አለ ሰድሪ ደረቱ ላይ በል የኽፊضሁ ይልቁኑ ዝቅ ያደርጋል مع فاصل يسير على صدره مع فاصل ك ክፍተት ጋር ክፍተት ጋር የሲሪን ከትንሽዬ ክፍተት ጋር አላ አን ሰድሪሂ አን ሰድሪሂ ላላ ከደረቱ ትንሽዬ ልዩነት አድርጎ ዝቅ ይላል። ከደረቱ ለየት አድርጎት ማለት ነው። ደረቱ ላይ እንተርሶ ሳይሆን ወይም ደግሞ አገናኝቶ ሳይሆን ማለት ነው። ቃለ ባዕዱ አህል ልዕልሚ ከዑለማዎች ከፊሎቹ ብለዋል የንظሩ ኢላ መውضዕ ስጁዲህ መመልከት ያለበት ደግሞ ወዴት ነው ብለዋል ወደ ስጁድ ቦታው ነው ولا ينظر أي ملكة يمينا ودك منما أبرك رأك يا مفروشنا بتعام يمي أمره يهونو يقرأن كده وش بينور من قا بمسجد لا زور زور رجال لا يقول من صلاة استقبلته ولا ينظر من ملكة اللبثم يمينا ولا يسار ودك أني ودك من ملكة اللبثم لحديث ابن عباس رضي الله عنهما يا ابن عباس حديث سلالة في المهذب أن النبي صلى الله عليه وسلم كان النبي صلى الله عليه وسلم مهذب هي كتابنا النبي صلى الله عليه وسلم كان نبر إلى إذا استفتح الصلاة صلاة استفتاح سيادرقوا ويمسيجمروا لم ينظر إلا إلى موضع سجوده ወደ ሱጁድ ቦታቸው እንጂ ወደ ሱጁድ ስፍራቸው እንጂ ሌላ ቦታ አይመለከቱም የሚላል ስለዚህ የሚመለከተው ወዴት ነው ማለት ነው ወደ ሱጁድ ቦታ ቃለ ፊ ሸርሂሂ ገሪቡ ላ አዕሪፉሁ ገሪብ ነው አላውቀውም ብለዋል ሸርሁ ላይ ወፊ ማዕናሁ በዚህ ማዕና ግን አሐዲሱ ኩሉሃ ደዒፈ ሐዲሶች አሉ ብዙ ሐዲሶች አሐዲስ ማለት ሐዲሶች ብዙ ሐዲሶች አሉ ኩሉሃ ደዒፈ ሁሉም ደካሞች ናቸው ቁልቱ አልኩኝ ይላሉ ይሄ እንግዲህ ማን ነው እንደዚህ ያለው ሻሪሁ አሊማሙ ነዋዊ ናቸው የሸረሁት ማህዘብ የሚባለው ማለት ነው ይሄ ታዲያ ባህሪ የሆነ ኪታብ ነው ሸርሁ ሸርህ አልመጅሙዕ ይባላል ባህር ነው ወደ ሀያ ምናምን ሙጀለ ነው ቁልቱ አልኩኝ አሉ አልኩኝ ፈፊ ሰሂህ አልኩኝ ሲሉ ማን ናቸው ሼክ ሁሰይሚን የኪታቡ የዚህ አሁን እኛ የምንቀራው ኪታብ ባለቤት ምን አሉ وفي صحيح البخاري وصحيح البخاري واسم حديث البراء بن عازب كبراء بن عازب رضي الله عنه أنهم كانوا إذا صلوا مع النبي صلى الله عليه وسلم እነሱ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በሰገዱ ጊዜ ይላል ኢዛ ሰለው ማለት ማን ነው የሚሰግደው? ሰሃቦች عن النبي صلى الله عليه وسلم كان النبي صلى الله عليه وسلم قال سجدوا كذي فرفع رأسه من الركوع ركوع كركوع ما لم النبي صلى الله عليه وسلم راساتቸውን ሲያነሱ ቃሙ ቅያመን መቆምን ይቆማሉ ሐታ የረውነሁ ቀድ ሰጀደ ሐታ የረውነሁ እስከሚያዩ ድረስ ቀድ ሰጀደ ስጁድ ያደረጉ ሆኖ እስከሚያዩት ድረስ እነሱ ይቆሙ ነበር ሱጁድ ያደረጉ ሆነው እስከሚያዩት ነብዩ ሰለላሁ ዐለይሂ ወሰለም ወደ ሱጁድ ሲወርዱ ማለት ነው ሰሐቦቹ ቀጥ ብለው ነው የሚቆሙት። ሱጁድ አድርገው ነብዩን አለይሂ ሰላቱ ወሰላም እስከሚያዩዋቸው ድረስ ይላል አይደል? ምን እስከሚያዩዋቸው ድረስ ይመጣል። እስቲ የዚህ ሐዲስ ወፊህ አሁንም ይሄ ሐዲስ ገብቷችኋል? መትኑ خير وفيه من حديث ابن عباس بس وسط ይላል በቡኻሪ ውስጥ ማለት ነው كعبد الله بن عباس رضي الله عنهما في صلاة الكسوف قالوا يا رسول الله قالوا يا الله ميتنيا خوي رأيناك تناولت شيئا في مقامك رأيناك تملك تنهل تناولت شيئا يهن النجر يهن النجر لا موسد ማለት ነው ስትሞክር አይተናል ተናወልተ የሆነ ነገር እንደዚህ ለመውሰድ የሚደረገው ነገር ተናውል ይባላል ፊ መቃሚከ በቆምክበት በሆነው ቦታ በቆምክበት ቦታ የሆነ ነገር ለመውሰድ እጅን ስዘረጋ አይተናል ثم رأيناك ከዛ በኋላ ተመለከትን አንተን ተከዕከዕተ ወደ ኋላ ስትመጣ ቃለ ነቢዩ ስ ላ ሰለም አሉ ኢኒ ኡሪቱ ልጀና እኔ ጀነትን እኮ አላህ አሳየኝ ፈተናወልቱ ሚንሃ ዑንቁደን ፈተናወልቱ ለመውሰድ እጄን ዘረጋሁ ሚንሃ ከሷ ዑንቁደን አንድን ቅርንጫፍ ወለው አኸዝሁ እንደ ወስጄው ነበር ለአከልቱ ሚንሁ ማ በቅየት ዱንያ ዱንያ እስካለች ድረስ ትበሉት ነበር አሉ ነቢ ስ አሁን እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም ይኸው በሰላት ውስጥ እየሰገዱ እያለ አላህ ጀነትና እሳትን ያሳያቸው አንድ ቀን አለ። ይሄ ሰላተል ኩሱፍ እያሰገዱ ነበረ። ጀነትን አምጥቶ አቀረበላቸው እንደዚህ ነው። ልክ ዛሬ ላይ የተለያዩ ሆኑ እኛ የምናይባቸው መሳሪያዎች አሉ። ሩቅ ሆኖ የሩቁን አምጥቶ በቅርብ የሚያሳያላል። ልክ እንደዚሁ አላህ ስብሓነ ወተዓላ ይህንን ጀነቱን አምጥቶ ከፊት ለፊት ሲያሳያቸው ምን እስካሰቡ ድረስ ደረሱ ማለት ነው። ከዛ የሆነ ነገር መገንጠል እስካሰቡ ድረስ <laughs> ያ ነው ፈተናወልቱ የሚለው እጄን ዘረጋው ልወስድ አሰብኩ ሚንሃ ከዛ ዑንቁደን የሚለው ቀንዘለን የሚል ወለው አኽዝቱሁ ለአከልቱም ሚንሁ ማ በቂየ ፊ ዱንያ የጀነት ነገር ስለማያልቅ ዱንያ እስከሚያልቅ ድረስ ተበሉት ነበር አንዱ ወስዶ ከዛ በኋላ ወዲያው እንደዛ እያሰቡ ወደ ጀሀነም ጀሀነም ደግሞ አላህ ቀየረውና ጀሀነም ነው ለዛ ነቢ ስ ሰለም ፈርተው ተካዕካዕተ የሚለው ወደ ኋላ ሸሸህ የሚለው ይህንን ወደ ኋላ ሸሹ ማለት ነው። እንግዲህ ይሄ እንግዲህ ያው በተለያዩ አጋጣሚዎች ምን ተደርጓል ለማለት ነው። ወደፊት ማየት ምናምን መጥቷል ለማለት ነው። ነገር ግን ያው <clears throat> ቁልቱ ከሚለው ጀምሮ ያለው ይህን ማዕና ይሰጣል። ፈኢዛ ካነ ፊል መስጂድ አልሐራም መስጂድ አልሐራም ላይ ከሆነ ወአማመሁ አልካዕባ ከፊት ለፊቱ ካዕባ ካለች ፈላ የንظሩ ሊልካዕባ ካዕባን መመልከት የለበትም ይላል። አንዳንዶች ምን ስለሚለው ካዕባን ይመልከት ይላል። ካዕባን ይመልከት ካዕባን መመልከት ዒባዳ ነው ብለው ይላሉ። እዚህ ሸክ ምን አሉ? ፈላ የንظሩ አይመለከትም ሊልካዕበቲ ካዕባን አይመለከትም። ኢነማ የንظሩ መመልከት ያለበት ኢላ መውضع ስጁድ ወደ ስጁድ ቦታ ነው እዛም ቢሆን እያሉ النظر الى الكعبة ወደ ካዕባ መመልከት ليس عبادة عبادة አይደለም አሉ وليس مشروعا في الصلاة በሰላት ውስጥም የተደነገገ አይደለም فإذا كان الإنسان يريد أن ينظر إليها نظر تأمل አንድ ሰው ማለት ነው መመልከት ከተፈለገ ነዘረ ተአሙሪን የማገናዘብን ወተዕዚሚን የማተለቅ فلن تصير العبادة بالنظر بمن ملكت عبادات تهون ولكن نجرجن بالتامل يا الله سبحانه وتعالى أزاق فيه آيات بينات دار بتعم قلت هون يا الله سبحانه وتعالى تعمرات وتشال لزاب وتعالى يقول الكعبة والكباب جانا بروك هنا تامل يا جرقة وتعظيم الخالق عز وجل الله سبحانه وتعالى خالق فتاري الله سبحانه وتعالى كما تلقى أنصار كهنا جن إذا قديم من ينال ኢባዳ ይሆናል። ይሄ በተፈክሩ ማለት ነው። አማ ዝም ብሎ እንደው ማየቱ ምን የለውም አሉ ኢባዳነት የለውም። ደፈኗታል። ወላ የርፈው ራእሰሁ ራሱን እንዳያነሳ ኢለ ሰማይ ወደ ሰማእ እንደዚህ እንዳያንጋጥጥ። ይኸውላችሁ እየሰገደ ምን አያደርግ ወደ ላይ አያንሳ አይኑን لا حال الدعاء في القنوت قنوت لا دعاء سيدرجم يهون ولا حال الرفع من الركوع كركوع نستابت يهون عين ودسماء أنقاطب ولا حال السجود بين السجدتين بهول السجود መካከል ያለው ጁሉስ አለ መቀመጥ በዛም ሁኔታ ከሱጁድ በኋላ ቁጭ ሲል እንዲህ አይበልም አው ፊ ተሸሁደይን ወይም በሁለቱ ተሸሁዶች አይኑን አንሳ ወደ ላይ ሊአነ ረፍዕ አልበሰሪ ለሰማይ ፊ ሶላ ሙሐራም ሰላት ውስጥ አይኑን ከፍ ማድረግ እንደዚህ ወደ ላይ ማንጋጠጥ ሐራም ነው ሐራም ነው ነው ያለው አንዳንድ ኪታቦች ላይ ከራህ ነው ይላል ሐራም ነው የሚለው ነው በማስረጃ የሚበልጠው ያስቀጣል ማለት ነው ከአላህ ዘንድ አይን አንዳንዶች እኮ አሁን እንትን ይላሉ ሰሚ አላሁ ሊመን ሐሚዳም ሲባል በነገራችን ላይ እንዲህ ነው የሚሉት ኸጧ ነው እንዲህ አይባልም ለዱዓ ነው እንደዚህ የሚባለው ማለት ነው። ይህ ሰሚ አላሁ ሊመን ሐሚዳ የመጣው እንደዚህ ነው። እንደዚህ ሆኖ ማንሳት የለበት አንድ ሰው። ሁለተኛ አይናቸውን ቀና ያደርጋሉ ወደ ሰማዕ ማለት ነው። ወይ ሶላት እየተሰገደ እንዲህ ይላሉ፣ ወይ ደግሞ ዱዓ ምናምን ሲደረግ የባሰ ማለት ነው። እና አሁን የጠቀሳቸው ቦታዎች በአጠቃላይ በየትኛውም የሶላት ክፍል አይን ወደ ላይ ማንሳት ሐራም ነው፣ የተከለከለ ነው። ሱል አደብ መዓ ነው፣ አደብን ከአላህ ጋር ማጣት ነው። በል እነ ነቢይ ሰለላሁ ዐለይሂ ወሰለም እንደውም ይልቁኑ ይላል صلى الله عليه وسلم توعد عليه بزي لي ذات كان تناقروا حيث روى البخاري بخاري أورت لنا أنا أنس رضي الله عنه كان صلى الله عليه وسلم قال قال رسول الله صلى الله عليه وسلم يا الله مكتني عليه الصلاة والسلام بالوالي ما بال أقوام ما بال مالت ما حال مالت من دنو هنية أقوام يا أندى دان سوت هنية من دنو يرفعون أبصارهم إلى السماء عيناتهم ود سماء نسالو في صلاتهم بصلاتاتهم وسط بمالك النبي صلى الله عليه وسلم أو قزوات واشتد واشتد قوله في ذلك ነቢዩ ስ ሰለም በዚህ ላይ የተናገሩት ንግግር እኮ በረታ ይላል ይሄ ሀዲስ አይደለም በወፍራም የተጻፈው ነው ሀዲስ ሐታ ቃለ صለ ላሁ ለ ሰለም ነቢዩ ስ ሰለም እስካሉ ድረስ ምን ለየንተሁነ መቆጠብ ይኖርባቸዋል አሉ አለዚነ የርፈውን አብሳረሁም ኢለ ሰማ ፊ ሰላት በሰላት አይናቸውን ወደ ሰማ የሚያነሱ ማለት አን ዛሊከ ከዚህ ተግባራቸው ሊቆጠቡ ይገባል አው አልያ ለትኽጠፈና ወላሂ ልትጠፋ አብሳረሁም አይኖቻቸው ልትጠፋ አይኖቻቸው ልትጠፋ ሲባል ወይ ቀስ በቀስ ይጠፋል ሊሆን ይችላል ወይ ደግሞ የቀልብ አይኑ ይጠፋል ሊሆን ይችላል ወይ ደግሞ የዛሂር አይኑ ይጠፋል ሊሆን ይችላል ብቻ ወይ ደግሞ አይኖቻቸው ሊጠፋ ይላል ሐዲሱ ሰሂህ ነው كذلك ልክ እንደዚሁ ተወዐደሁም ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ዛቻን እኮ አሳልፈዋል ቢአነሁም ኢዛ ረፈዑ አብሳረሁም ኢለ ሰማዕ ወደ ሰማዕ አይኖቻቸው የሚያነሱ እንደሆነ ፊሰላት ሰላት ላይ ፈለን ተርጅዐ ኢለይህም አይናቸው ወደ እነሱ እንደማይመለስ እንደሚጠፋ ማለት ነው ከማ ፊ ቀውሊህ ሰለ ላሁ ዐለይሂ ወሰለም ነቢዩ ሰለ ላሁ ዐለይሂ ወሰለም በማለታቸው ውስጥ እንደተገኘው ለየንተሂየነ ወላሂ ይከልከሉ አቅዋሙን ሰዎች የርፈዑነ አብሳረሁም ኢለ ሰማኢ ፊ ሶላ ሰላት ላይ ሆነው አይናቸውን ማለት ነው ወደ ሰማዕ የሚያነሱ ሰዎች ይቆጠቡ አው ላ ተርጅዑ ኢለይህም ወይም አይናቸው ወደ እነሱ አትመለስ ይላሉ ወይም አይናቸው ወደ እነሱ አትመለስም وهذا يه يدل يتقوم على أن هذا يه نجر من الأمور المحرمة حرام كونه قد بل يلقون دوم إنه على القواعد المعروفة عند أهل العلم يكون من كبائر الذنوب إنه ينجر على القواعد المعروفة بتوك هنا مره مسارة عند أهل العلم ولم يزن يكون يهنا من كبائر الذنوب ككبائر الذنوب لمن كبائر الذنوب عند نجر وعيد كالو ذات كالو كبائر الذنوب السلام يقول ስለዚህ ይሄ ዛቻ መጥቶበታል አልመጣበትም ነው መጥቶበታል ስለዚህ ከምን ውስጥ ነው የሚገባው ከከባኢር አላህ ይጠብቃል ወቀድ ስለዚህ በተውባ ነው እንጂ አይፋቀም ነው እኮ ክብደቱ ማለት አይነ ወደዛ ማንሳት وقد ذهب بعض العلماء كفي العلماء ሄደዋል إلى أن الإنسان إذا رفع رأسه إلى السماء وهو يصلي አንድ ሰው እየሰገደ አይኑን ወደ ላይ ካንጋጠጠ ፈኢነ ሶላተሁ ተብጡሉ ሶላቱ ይጠፋል እስከ ማለት ድረስ ደርሰዋል። ወየጅቡ አለይህ እሱ ላይ ይወጅባልም አንዩዒደሃ መልሶ ሊያመጣት ሚን ጀዲድን እንደ አዲስ ብለውም ያሉ አሉ ይላል። ونحن እኛ ታዲያ ኑሻሂዱ ፊል መስጂድ ልሐራም መስጂድ ልሐራም ውስጥ እንመለከታለን አሉ። وفي غيره ሌላም ቦታ ላይ ሚነል መሳጅድ ከመስጂዶች መስጂድ ልሐራም ይሄ ካዕባ ያለበት ማለት እናም ሌላም መስጂዶች ላይ ማለት ነው نشاهد እና ያለን ከሰዎች ውስጥ ማለት ነው መየርፈዑን አብሳረሁም ኢለ ሰማኢ ፊ ሶላት ሰላት ውስጥ ሆነ ወደ ሰማይ አይናቸውን የሚያነሱ لا سيما። በተለይ في دعاء القنوت ቁኑት ዱዓ ሲደረግ አይናቸውን ወደ ሰማይ የሚያነሱ ሰዎች ብዙ ነው ያለ ዲሽ ላይ ስታይ ስንቱ ነው እንደዚህ ነው ጃሂል ጃሂል የሚያውቀው ነገር ዑለማዎቹ ምን እያሉ እያሐከሙ ነው አንዳንዶቹ ሰላቱ ባጢል ነው ላኢላህ ኢላላህ وهذا يه حرام عليهم بل بالنس لا حرام نواضي ولا يجوز أي بك عمهم لأن نبينا صلى الله عليه وسلم يعني نبي عليه الصلاة والسلام توعدهم ذات كان أسلفوا لنا بأن الله تعالى الله بمهون يعمي أبصارهم أين وشتشون أن لم يتفع حتى لا ترجع إليهم وللنسو أن دات من الزند أين الله سبحانه وتعالى أن لم يتفعون سبحانه وتعالى عندما يطفون فعلى المؤمن بأن مؤمن لي أن ينتهي عما نهاه النبي صلى الله عليه وسلم في صلاته وغيره وصلاة منهم بل الله تعالى الله نبياتنا عليه الصلاة والسلام ككلكلوا تنقر مكلكل لهم يقبوا ولا يلتفت مزور يلبتم يمينا ودكي ولا شمالا سيسجد مال ወደ ግራ መዞር የለበትም روى البخاري بخاري أورتوال عن عائشة رضي الله تعالى عنها كعائشة الله من خمس روان الله قالت بلالي سألت رسول الله صلى الله عليه وسلم عن الالتفات في الصلاة صلاة وسط مزوازر نبينا عليه الصلاة والسلام تيكواتشو فقال قالوا هو اختلاس يهما يهما اختلاس اختلاس مالته ፈጥኖ እንደው መውሰድ ነው የክተሊሱህ ሸይጣን ሸይጣን የሚጠልፈው የሆነ ፈጥኖ የሚደረግ የሆነ ጠለፋ ነው ወይም ደግሞ ፈጥኖ መውሰድ ነው ምን ሰላት ልዓብዲ ከአንድ ባሪያ ሶላት ላይ ከአንድ ባሪያ ሶላት ላይ ሸይጣን መጥቶ ምን ያደርገዋል ማለት ነው? በፍጥነት ይጠልፈዋል። ይሄ እንግዲህ ኢልቲፋቱ ወደ ቀኝ ወደ ግራ መዞር የሸይጣን ጠለፋ ነው ማለት ነው። ቶሎ ብሎ መጥቶ ሸይጣን በፍጥነት የአንድን ሰው ሰላት ሲጠልፍ ነው ነው ያሉት። ኢላ ኢዛ እህታጀ ሊዛሊከ ይሄ መዞሩ ኢላ አይቻልም ሲቀር ለምን ሲቀር ኢዛ እህታጀ ሀጃ ካለው እንጂ ሊዛሊከ ወደ መዞሩ ሊቡሳቂን ለምራቅ አው ገይሪሂ ወይም ደግሞ ሌላ እንግዲህ ውጭ እየሰገደ በግራው በኩል ዞሮ ቢተፋ ችግር የለውም ዞር አይደለም ግን ለምንድን ነው የዞረው ለሀጃ ነው ችግር የለውም አው ገይሪሂ የተባለው ኢማም ሆኖ እያሰገደ ሰዎች ሱብሃንአላህ አሉት ሱብሃንአላህ ሲሉት ይቆማል ሱብሃንአላህ ሲሉት ይቀመጣል ምንም አላወቀም ዞሮ ያያቸው ሰዎች ያሉበትን ሁኔታ ባናለም ይብሉ ማለት ሙሉ ለሙሉ ዞሮ ልክ እንደሚል ሰው እንደው ዞሮ ማለት ሳይሆን ዞር ብሎ በተወሰነ መልኩ ያያቸዋል ማለት ነው። እንደ ቁኑት ላይ ለምሳሌ አንድ ጊዜ የገጠመን እኛ ምንድነው ቁኑት ላይ መጨረሻ آخر ተራዊህ ማፍታሚያው ላይ ማለት ነው ቁኑት እዛው قل أعوذ برب الناس ብሎ ቁርአኑን አኸተመና قل أعوذ برب الناس ብሎ ኢማሙ ዱዓ ቀጠል ሌላው ጊዜ እንግዲህ የተለመደው ምንድን ነው? ሌላ ጊዜ ያው በየዊትሩ ላይ እንደሚደረገው ቁኑቱ የሚደረገው ከሩኩዑ በኋላ ነው። ስለዚህም ቀጥታ ወዴት ነው የሚወረደው? ወደ ስጁድ። እዚህ ጋር ግን ሩኩዕ ሳይደረግ ነው ምን ያደረገው ኢማሙ ቁኑት ያደረገው። ከዛ ኢማሙም ረሳው ምን መሆኑ ሩኩዕ ያላደረገ መሆኑን ረሳው። ከዛ ቀጥ ብሎ እሱ ወደ ስጁድ ወረደ። ወደ ስጁድ ሲወርድ سبحان الله ሲል ይቆማል። سبحان الله ሲሉት ይቆማል። سبحان الله ሲሉት ይቀመጣል። ምን ይበጅታል? ጭራሽ እሱ ሩኩ የሚባለው ነገር ረስቶታል። ጭራሽ ምንም ሩኩ የሳተ አልመሰለው። የዚህ ጊዜ እንግዲህ መፍትሄው ምንድነው ዞር ብሎ ሰዎችን ማየት ነው። ሩክንን የተወው ሩክን ትቶ መከተል የለም እንግዲህ ሩክን ትቶ መከተል የለም። በዛ ነው ሱብሃንአላህ ሱብሃንአላህ እያሉ እንዲያስታውስ ማድረግ ነው። እሱም ደግሞ ዞር ብሎ የሰዎችን ሀለት ማየት አለበት ማለት ነው። አሊያ ሰዎቹ በቃ የመጨረሻ ያላቸው አማራጭ ምንድነው? መንገር ነው። ቢነግሩት ችግር የለም። ሰላሳ ይቀር ሩኩዕ ይበሉ። ሩኩዕ አደርግ እንደማለት ነው። ያው ሩኩዕ ይበሉት ናቸው። በዚህ አይነት ከሆነ ማለት አይቶም አልገባው ካለ ማለት ብቻ ዞር ብሎ ማየቱ አለ በሰሂህ ቡኻሪ ውስጥ አቡበክር ረዲየላሁ አንሁ እያሰገዱ እያለ ነቢያችን አለይሂ ሰላቱ ወሰላም ከታመሙበት ተነስተው መጥተዋል። ከዛ ሰሐቦቹ በአጠቃላይ ነቢዩ ስ ስለም መምጣታቸውን ሲያዩ እየከፈቱ አስገቧቸው። ነቢዩ ስ ስለም ኋላ መቆም የለባቸውም ብለው ማለት ነው። ሰላቱ እንደተጀመረ አካባቢ ስለሆነ ገና ሰላቱ ሩኩ አልተወረደም። የመጀመሪያው ረክዓ ላይ ነቢዩ ስ ስለም ሲመጡ የተከሰተው ምንድን ነው? ግራ ገባቸው ያለው ሁኔታ ማለት ነው። አቡበክር ከፊት ለፊት ሆነ። ያንን ለማጣራት ዞር ብለዋል። ዞር ብለው አይተው ገልመጥ ብለው አይተው ነብዩ ሰለላሁ ዐለይሂ ወሰለም መሆናቸውን ሲያዩ ወደ ኋላ ተመለሱ። እሳቸው አላሁ አክበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢማምነት ገቡ። አሁን እዚህ ላይ የምታየው ምንድን ነው? ብዙ አህካም አንደኛ ኢማም ከኋላ መጥቶ ኢማምነት መቀጠል ይቻላል ማለት ነው። ሌላው ምን ሊሆን ማለት ነው ኢማም የነበረው ሰው ሊሻር ይህም አለ ማለት ነው እንደገና ደግሞ ዞር ብሎ ማየት ሀጃ ካለ እንደዚህ አለ አስገዳጅ ነገር ካለ ምንም ችግር የለውም هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه